لتقبو تعصب الله شوها تظنون حسب بمعنى ظن إمتا نانتا بمجرد أن تفوهتم بشهادتين وكنتم ببعض الأعمال تتمنون وتتطلعون إلى دخول الجنة جنة لمقبات ትፈልጋላችሁ ወይም ታስባላችሁና ወለማ ያእቲኩም መሰሉ الذين خلوا من قبلكم ከበስተፊታችሁ የነበሩት ህዝቦች ያለፉት ህዝቦች የደረሰባቸው ፈተና በእናንተ ላይ ሳይደገም እንዲሁ ዝም ብላችሁ ተሸፋፍናችሁ ጀነት በቀላሉ የምትገቡ መሰላችሁን ይላል አላህ Subhanahu Wa Ta'ala እነዚህ በጣም እንግዲህ ፈታኝ የሚባሉት አያቶች ናቸው አንዳንድ አያቶች በቀላሉ ያው ጀነት እንደሚገኝ የሚያበስሩ አሉ አንዳንዶቹ ደግሞ ተጠንቀቅ ማለት አለባችሁ በቀላል አይደለም መንገዱ ለስላሳ እና ምቹ አይደለም የተለያዩ ውጣ ውረዶች ሊያጋጥሟቸው ይችላሉ በድናቸው በማለት ያነቃሉ እና አህሲበ الناس ان يقولوا آمنا وهم لا يفتنون እንዲያለ ሱረቱ አንከቡት ላይ ማለት ነው ሰዎች አመን ብለው የእምነት ቃላቸውን መስጠታቸውና መመስከራቸው ሌላ ፈተና ሳያጋጥማቸውና ፈተናውን በብቃት ሳያልፉ እንደው ዝም ብለው በቀላሉ ተቀባይነት የሚያገኙ አይምሰላቸው ብሎ ነበረ ማለት ነው يقول آمنا وهم لا يفتنون ولقد فتنا الذين من قبلهم ከነሱ በፊት የነበሩትንም ሰዎች ሁሉ በእርግጥ ፈትናቸዋል አላህ ሱነቱላህ ነው ተፈጥሮ ህግ እንደሚባለው አላህ ወዳጆችንና ጥላቶችን በተለያየ ፈተና ሳይፈትን ዝም ብሎ ሸፋፍኖ አያሳልፋቸውም ወትሮም የቆየ ነው በሌሎችም ኡማሞች ማለት ነው አንድ ነብይ ሲላክ የአላህ ጥሪ ያቀርባለ ህዝቦች ህዝቦች አጥሪ በሚቀርብላቸው ጊዜ በመቀበልና ባለመቀበል መካከል ይከፈላሉ የግድ በመካከል ደግሞ የሚያዋላውሉም ይኖራሉ በቃላቸው አማኝ ሆነው በተግባራቸው ደግሞ ከኩፍሩ ጋር የሚቀጥሉም አሉ በዛ ጉዞ ላይ እንግዲህ የተጠመቀ ሄዶ ትክክለኛ አማኝ የሆነው በቃልም በተግባርም በመጨረሻ የአላህ ደግሰለትን ያገኛል ማለት ነው እንደው በቃሉ ብቻ ሸንግሮና አስመስሎ ሊያልፍ የሞከረው ደግሞ በአላህ ሚዛን ሊያልፍ አይችልም አንተማ ያው በቃል እንጂ በተግባር እኮ የለበትም ተብሎ የሚወድቅበት ሁኔታ ይፈጠራል ማለት ነው ይሄ በአንድ ኡመት ብቻ ሳይሆን በሁሉም ኡመሞች ያለፈ መሆኑን ታሪክ ጠቅሶ ነው የሚያረጋግጥልን ያለው ማለት ነው ለያና ቀውሙ ኑህን ቀውሙ ሁድ ቀውሙ ቀውሙ ሙሳ በአጠቃላይ ስታይ የዛ አይነት ፈተና ነው በጣም ከባድ ከባድ የሆነ ፈተና ከነብዮችም ጭምር ሳይቀር ፈተናው እልቅ አስጨራሽ ነበረ እነዛን ፈተናዎች ታለፈ በኋላ ነው አንድ ሰው ጀነት ይገባል ማለት እንጂ በቀላሉ የእምነት ቃል ስለተናገረና ወይም የተወሰኑ ተግባራቶችን ስለተሳተፈ ብቻ በቀላሉ ጀነት የምትገቡ መስዋዕችሁ ከሆነ አጉል ግምት ነው ይህም በደንብ ሙራጃ አልታረጉትና ልትገመግሙት ይገባል ነው የሚለው ወለማ የእቲኩም ማለት እዚህ ላይ ለማ ቢማዕና ለምናት ወለም የእቲኩም እንደማለት ነው ወለማ ቢማዕና ወቅት አይደለችም ለማ ጃአ ቁርአን ሲባል እንደምንለው አይደለም እዚህ ማለት ነው ወለማ የእቲኩም ማለት ወለም የእቲኩም ወልሐሉ አነሁ ለም የእቲኩም ማአታ መን ካነ ቀብለኩም ከናንተ በፊት የነበሩት እምነት ተከታዮች በእምነታቸው የተለያየ ፈተና አጋጥሟቸው ያን ፈተና በብቃት ከተወጡ በኋላ ነው ለጀነት የበቁት እናንተም ታዲያ በእነሱ የደረሰ ያጋጠማቸው ነገር ሳይደርስባችሁ እንደው ዝም ብላችሁ በቃላችሁ እምነትን ስለተናገራችሁ በቀላሉ የምትከላ የምታልፉ አይምሰላችሁ ነው የሚለው ማለት ነው ولم يأتكم مثل الذين خلوا من قبلكم ماذا من قبلكم من الأمم ከናንተ በፊት የነበሩ ህዝቦች ያለፉ ህዝቦች አሉ በጣም በሩቅ ያለፉ በመካከለኛ ደረጃ በቅርብም ያለፉ አሉ ከመጀመሪያው እስከ መጨረሻው ነብይ ድረስ ያሉት ቁመሞች እያንዳንዳቸው ነብያቸውም ህዝቦችን ተፈትነዋል ማለት ነው በዛ በፈተና ውጤታቸው ነው ለጀነት የተመደቡት እያንዳንዳቸው ያ ፈተና ሳያልፍ ግን ማንም ለጀነት የበቃ የለም ነው የሚለው ያላህ Subhanahu Wa Ta'ala አሁንም ታዲያ እናንተ ተረኛ ሆናችሁ ከመጣችሁ እንደ ቀዳሚዎቻቸው አባዎች እንደገና ትፈተናላችሁ ያን ፈተና በተወጣችሁ መጠን ነው ውጤት የምታገኙት እንጂ ላ ኢላላህ ያለው ሁሉ ወይም ደግሞ ሶላት የሰገደው ሁሉ እንዲሁ በቀላሉ የሚያልፍ እንዳይመስላችሁ በማለት ያስጠነቅቃል ማለት ነው እና እነዛ የወትሮ ህዝቦች ምን ምን ደረሰባቸው ምናልባት ካላችሁ ለምሳሌ ጠቅለል ባለመልኩ ልጠቅስላችሁ ይችላለሁ ይላል ዝርዝሩ በጣም ሰፊ ነው መስተከሙል በሳ ይላል እነዚህ ቀዳሚ ህዝቦች በእምነታቸው ሳቢያ የተለያዩ ችግሮች ደርሰውባቸዋል በሳ ማለት ሽደት አልፈቅር በጣም የከፋ የሆነ ድህነት አጋጥሟቸዋል ማለት ነው ምክንያቱም የኡመር የነብይ ተከታዮች መጀመሪያ አካባቢ መነሻ ላይ ያው ጥቂት ነው የሚሆኑት ጥቂት ስለሚሆኑ በሙጅተማው አብዛኛው ካፊር ነው የሚላኩበት ማለት ነው ያ ካፍር ህዝብ ላይ የተወሰኑ አማኞች በሚመጡ ጊዜ መጀመሪያ የሚያጋጥማቸው የኢኮኖሚ ችግር ነው ማለት ነው ህዝቡ አዲስ ሃይማኖት ያመጡ እነዛ አፈንጋጮች ምናምን ይልና ሙቃቱ አያረጋቸዋል ማለት ነው ነጋዴ ከሆነ ከሱቅ እንዳትገዛ ይባላል አድማ ይደረግባል ትከስራለ ማለት ነው ገበሬም ከሆነ እንደዛ ማህበራዊ አገልግሎት የሚቋረጥባል የመጀመሪያው እርምጃ ማለት ነው ማዕቀብ ይጣልባል የሚሸጥ የሚገዛ የለም በዛ ጊዜ ሽደተል ፍቅር ይመጣል ማለት ነው ሚላስ የሚቀመስ እስከምታጣ ድረስ በነብዩ ላይ እንደደረሰው 3 አመት ነው በተከታታይ ማዕቀብ ጥለው እስከ ቤተሰባቸው እስከ ማህበረሰባቸው ሳይቀር 3 አመት ሚላስ የሚቀመስ ጠፍቶ የዛፍ ቅጠል ፍራስር የበሰበሰ የጫማ ቁርራጭ እስከ መብላት የደረሱበት ጊዜ ነው ማለት ነው ያ ሽደተል ፈቅር ይመጣል ይግድ ሱነቱላህ ያስጠነቅቃቸው ነው ያ ከመከሰቱ በፊት የእምነት እኮ እንዲበቀላሉ ዝም ብሎ አይደለም የሚያልፈው ብዙ ፍዳ የሚያስጨርሱ ፈተናዎች ሊያጋጥሟችሁ ይችላል ይሄ ደግሞ በእናንተ ብቻ ሳይሆን በቀዳሚዎቹ ኡመሞችና ነብዮችም ሲፈጸም የቆየ ነው ይላል እና መስጠቱም በእሳው ማለት ሽደት الفقر በጣም አይከፉ የከፋ ችግር አጋጥሟቸዋል ወበራ ሽደት المرض እንደዛው ማለት ነው እንደ ሰው ኢኮኖሚ ህይወቱ ሲቃወስ ይበላው የሚጠጣው ሲያጣ ሲጎሳቆል ከዛ ቀጥሎ ምንድነው የሚመጣው በሽታ ነው የሚመጣው ማለት ነው በራስ ላይ በቤተሰብ ላይ በልጆች ላይ በእንስሳዎች ሳይቀር በሽታ ልቂት ይመጣል ማለት ነው ያ ደግሞ ሌላው የፈተና አይነት ሆነ ማለት ነው እና ሽድን የመሰቱም البأساء والضراء በሌላ ቦታ ደግሞ ወልበእስ ይላል ራሱ ጦርነት ይመጣል ደግሞ ከዛ የባሰው ማለት ነው እርጥብ ደረቁን የሚያቃጥል ሁሉ ነገር የሚያወድ ምክንያቱም ሁለት ተቃራኒ አካል በሚፈጠርበት ጊዜ ግጭት ይመጣል ግጭት ከመጣ ያው ልቂት ነው የሚከተለው ማለት ነው እነዚህ ሁሉ እንግዲህ ተውት የሚሄዱ ጠባሳ ቀላል አይደለም ማለት ነው ልከን ታላ አላህ ብሎ በቀላሉ ዝም ብሎ እንደተሸፋፈኑ ሁሉ ነገር እንደታሰበው ቢሳካማ ኑሮ ምን ችግር ነበር ሁሉም ለጀነት ይበቃ ነበር ግን ይሄን ነገር በሚል ጊዜ አቋም ልጅነት ሲፈጠር መጀመሪያ በኑሮ ላይ የተለያየ ተጽዕኖ ያደርስብሃል ማለት ነው ተስራ ትጠናቀላለህ ተዋለቃ ጋር ትጣላለህ ትባረራለህ ለስደት ተደረጋለ ከዛ ደግሞ በሽታ የተለያዩ ነገሮች ጉስቁልናዎች ይመጡብሃል ማለት ነው ያ ሁሉ ይምጣ ብለህ በጸጋ ተፈልገ ይሁን አላህ ይቀበልኝ ብቻ ካልክ ጥርፍህን ነክሰህ ያኔ ነው እንግዲህ ከዳ አልፈረ ጀነት የምትበቃው እያለ ነው አላህ Subhanahu Wa Ta'ala ወዝርዝሩ የአንዋይል መባሪ ማለት ነው የተለያዩ አጥቃቶችና ጉዳቶች ይናጣሉ በጥላቶቻቸው ሁሉ ገብ ዘመቻ ይከፍቱባቸዋል ማለት ነው እና በማንኛውም መልኩ አንተን ለማዳከም የማይወሰድ እርምጃ የለም ያ ደግሞ አንተን ይረብሻል ማለት ነው ዘልዘላ ማለት አንድ ሰው የቆመው መሬት በሚንዘፈዘፍበት ጊዜ ታውን ታውን መሬት ዋጠኝ እያለ እንደሚቸገረው እንደሚጨነቀው ልክ እንደዛ ይናጣሉ ድንቅታቸው ይዙት የሚጨብጡትን ያጣሉ ማለት ነው hatta የቁል الرسول ሌላው ተራው ሰው ይቅርና ነብዮች በተፈጥሯቸው መንፈሰ ጠንካራ ናቸው ለችግር በቀላሉ አይበገሩም ግን መልእክተኛው እንኳን ሳይቀር በመሰረቱ ሰው ነውና ከፈተናው ክብደትና ብዛት የተነሳ ነብዩ ራሱ ወለዲን አመኑ ማሁ አብረው አመኑትም ተከታዮቹ ሁላቸውም ተስማምተው ምን ይላሉ ከፈተናው ክብደት ዛት የተነሳ መታ ነስሩላህ የአላህ እርዳታ መቼ ነው የሚመጣልን እኛ እኮ አለቅን በቃ ሁሉ ነገር አለቀ እና አላህ ረዳቸዋለሁ ሙሚኖችን ወዳጆችን እረዳለሁ ብሎ ነበረ ለመሆኑ ያረዳቸዋለሁ ብሎ ቃል የገባልን ነገር መቼ ነው ካሁን በኋላ እኮ አለቀልን ብለው የአላህን ነስር በጉጉት እስከሚጠይቁና እስከሚጠብቁ ድረስ ፈተናው ይቀጥላል ይላል ማለት ነው እና በዚህ ደረጃ እንግዲህ የመጨረሻ ትንፋሻቸው ልትበጠስ ትንሽ እስከምትቀር ፈተናው ያፍረጠርጣቸዋል ማለት ነው መታ ነስሩላህ የአላህ እርዳታ እንደማይቀር ነብዮች መቶ መቶ ያምናሉ ግን በእነሱም ደረጃ የፈተናው ክብደት ተሳኡል እንዲያነሱ ያደርጋቸዋል እንዴ አላህ ረዳህ ለብሎኝ አልነበረም እንዴ ይታለ ይረዳኝ በቃ ለቀልኝ እኮ ዛሬ ወይ ነገ ቆመ ሞቴ ነው ብሎ እስከሚጨነቅ ድረስ ይጠምቀዋል ማለት ነው ያኔ አላ ተነበሁ ይላል አላህ መጨረሻው ደቂቃ ላይ ኢነ ነስረላህ ቀሪብ የአላህ እርዳታ ቅርብ ነው ያው እሱ ያለው ጊዜ እስከሚደርስ እንጂ እሱ ያለው ፍቃዱ ሲደርስ ጊዜ አይፈጅበትም በመጨረሻውም እንፋዝ መጨረሻውም ደቂቃ ቢሆን ቅጽበታዊ እርዳታ ሊሰጥ ይችላል የሚል ምላሽ ይሰጣቸዋል ማለት ነው ማግሪ ሁሉ ብሎ የሚያደርገው ነገር ነው ማለት ነው ብዙ ጊዜ አንድ ነገር እንዲሆንልን እንጠልያለን እንመኛለን እንጥራለን እንጨረጨራለን አላህ ግን ያላየ ያልሰማ መስሎ ዝም ይልሃል ማለት ነው ያ ምንድነው ፈተናው እንዲቀጥል ሁን ብሎ ያደረገው ነገር ነው ማለት ነው ምክንያቱም አንድ ሰው አላህ መንገድ ላይ ሆኖ ጉዳት በሚደርስበት ጊዜ ወደ ጌታው ነው የሚሸሸው ፈሲሩ ኢላላህ የራሱ አቅም ውስን ምንም ማድረግ እንደማይችል ያውቃል እና ጌታዬ አንተ ነህ ያለህኝ ብሎ ተወኩሉ ንጹህ እስከምትሆን ድረስ ትንሽ በተለያየ ምክንያት ቀልቡ ታአልቁታለች ያችን ማጥዳት አለበት ማለት ነው በቃ ሁሉም ነገር አልቋል እንግዲህ ካላህ ብቻ ነው የምንጠብቀው የሚባልባት ደረጃ ስትደርስ ኢኽላስ ተፈጠረ ትመጣለች ማለት ነው በዛ ጊዜ በቃ አቅማቸውን አወቃቸው አይደል ታለኔ ምንም መፍትሄ እንደሌለው ገባቸው አይደለም ተስማማን ወጣሁን ነገሩ ይለቅላል ማለት ነው ከዚህ ምርት ነው እንጂ እንዲሁ በጅምሩ ዝም በሆሆ በቃላት በመግለጫ በመስጠት ነገሩ እንዲበቀላሉ በቀላሉ የሚሳካ እንዳላደለ ይወቁና ይጠንቀቁ ይላል ማለት ነው እና እንግዲህ አላህ ፈቃዱ ሆኖ ፈተናውን ካላቀለለውና እድሜውን ካላሳጠረው በስተቀር በህጉ መሰረት ከተያዘ እስከዚህ ድረስ ይሄዳል ነው የሚለው እንግዲህ ባለቁርጣ ደንግጥ እንደሚባለው መጀመሪያ አውቀው ግባ ለአንድ ነገር ላይ ትግል በምትጀምርበት ጊዜ የተንኮስ በማድረግና በመሞከር አላማ ይውራም ይሆናል ብለህ እንዳታስብ ማለት ነው ፈተናው እንድታስጠራሽ በጣም ከባድ ሊሆን ይችላል ሁሉ ገብ ሊሆን ይችላል ከክብደቱና ከፈተናው ግዛት የተነሳ የአላህ መልእክተኛ እንኳን ሳይቀር ይጠራጠራል ተብሎ የማይታሰበው ሰው ልክ የሚጠራጠር መስሎ መታ ነስሩላ መቼ ነው ያላህ እርዳታ የሚመጣልኝ ብሎ ነብዩ ራሱ ራሱ እስከሚጠይቅ ድረስ ማነው። ነው ያነ ግን አላህ Subhanahu Wa Ta'ala ያውቃልና የመጨረሻ የሰው ልጅ አቅሙ ውስን ነው ከአቅም በላይ ከሆነ ሁሉም ነገር ይበላሻልና መጨረሻ ላይ አላ ኢንና ነስሩላህ ቀሪብ የአላህ እርዳታ እኮ ቅርብ ነው ያአላህ የሚፈልገው ሰዓትና ቦታ ላይ እስከሚደርስ ነው እንጂ አፍረጠረጣችሁ እሱ ካለ ጊዜ የሚፈጅበት አይደለም ባለቀችውም ደቂቃ መልስ መስጠት ይችላል ብሎ ወዳው ይታደጋቸዋል ይላል ይህንን ወቁ ነው እንግዲህ ይህንን ያወቀ ሰው እንግዲህ የተለያዩ ችግሮች ቢያጋጥመው በቀላሉ ሞራሉ አይነካም ተስፋው አይሟጠጥም ማለት ነው ነብዩ አለይሂ ሰላቱ ወሰለም ይሄንን እንግዲህ መረጃ በመነሻነት ተጠቅመው ነው ሰሃቦች ገና መጀመሪያ መካ ላይ እንቅስቃሴው ሲጀመር ሰዎች ይገለምጧቸዋል ገና ይሰድቧቸዋል ምንም ገና ዱላ ድብደባ ምናምን አልተጀመረም በዛ ሁኔታ ላይ ገና ሙከራ ላይ እያሉ መጡና ነብዩ ጠየቋቸው ማለት ነው ጥቂት ናቸው እዛ ጊዜ ዝግባ የሚባል አይደለም ቁጥራቸው አላህ ጠብቋቸው እንጂ በቀላሉ አንድ ዘመቻ ቢከፈትባቸው ሊያልቅላቸው የሚችሉበት ደረጃ ነበረ በዛ ሁኔታ ላይ ያሉ አዝማሚያው እያሰጋቸው ሲመጣ ነብዩ መጡ መጡና ካባ ተገብ ጧፍ አድርገው ቁጭ ብለው እንደዚህ ነው የሆነች ጁባቸውን ተደግፈው ይያሉ አይ ያ ረሱላህ አማ ተድዑ ለና አማ ተስተግፊሩ ረበክ ስለን ጠየቅናቸው ይላል እነዚህ ጥላቶቻችን እኮ በጣም መጥፎ ነገር እያሰቡን ነው የጎሪጥ እያዩን ነው እና በዚህ መልክ ተዋለ አደር አንድ ቀን ዘመቻ ይከፍቱብናልና እነዚህን ሰዎች ለምን አላህ ወይ እንደኛ ሂዳያ እንዲሰጣቸው እንዲህ ካሉ ደግሞ እንዲያጠፋቸው እኛን ከማጥፋታቸው በፊት ጌታውን ብትጠይቁ እኮ መልስ ሊሰጡ ይችላል ብለው ጥያቄ ታቀረቡ ይላል ነሰባብ ነው አረብ ያን ጊዜ ገደብ ብሎ የነበረውን ኮስተር ብሎ ቁጭ አሉ እና ምን አሉ ገና ካሁኑ አሉ እንግዲህ ሳይጀመር ጉዞ ሳይጀመር እንደገና ደከመን ትሉ ነው እንደምትፈልጉት አሉ አላ ኢነ ምን ካነ ቀብለኩም ይምሸጡ ቢአምሻጥ الحديد እና ከእናንተ በፊት የነበሩት እኮ ከነ ህይወታቸው መሬት ላይ ተነጥፈው በብረት ማበጠሪያ ቆዳቸውና ስጋቸው እየተበጠረ አጥንታቸው እስከሚገጥ ድረስ ነበር የሚሰቃዩት በዛ ሁኔታ ላይ እያሉ ፍንክቻ ይሉም ነበር ከዲናቸው አንዳንድ ጊዜ ደግሞ መሀል ወገባቸው ድረስ ጉድጓድ ይቆፈርላቸውና እዛ ተጨምረው አፈር ይቸለስባቸዋል እንዳይንቀሳቀሱ ተደቅድቆ ልክ እንደ ግንድ ታቆሟቸው በኋላ መሀል አናታቸውን በአደባባይ ህዝብ እያየ በመጃዝ ለሁለት ይገመሱ ነበር እና ፈማ ይስዱ አንዲኒ ያ ሁሉ ሲሆን ከዲኑ ፍንክች አይሉም ነበር እናንተ ግን ገና በፍጥጫና በግልምጫ ገሌ ጎረጣ ይይ ደስ ብላችሁ አሁን እንደገና ትሽመደምዳላችሁ እንዴ ምን ነካችሁ ብለው ተቆጡና ነገሩ ለካ ከባድ ነው ማለትን አወቅና ጥጥቃችንን ጠበቅ አደረግን ይላሉ ከዛ በኋላ ያው ተጋፈጡ እስከመጨረሻ ውጤቱም ያው እንደታወቀ እንደታየው ሆነ ማለት ነው አሁን ስነቱላህ ይደጋገማል በየዘመኑና በየሀገሩ የአላህ ለማድ ሁልጊዜ ተፈጥሮ ህግ ነውና ይሄዳል ማለት ነው እንደ ሌትና እንደ ቀን ነው የሚቀጥለው ስለዚህ በዛ ህግ ነው የምትሄደው አንተም የዛሬውም የነገውም ትውልዶች ይህንን ወቁት ነው የሚለው አላህን ፍቃድ ያላህን ጥሪ ተቀብለናል ካል ሸያጢን الانس والجن ደግሞ ያንን የማይመቻቸውና የማይፈልጉ አሉ እነዛ ደግሞ ለፈተና ጉልበት አላቸው ኃይል አላቸው መሳሪያ አላቸው ያን ነገር ዝም ብሎ አይሁን ማለት ነው ያ ያንን የራሳቸውን ዘመቻ በሚከፍቱ ጊዜ ጉዳት ያደርሱባል ይግድ በህይወት ላይ ምስቅልቅል ነገር ያመጣል ማለት ነው ያ ሲመጣ እኔ በቀላሉ አትረዳኛለህ ብዬ ነው እንጂ እንደዚህ ማብዬ የተዘልቀዋለሁ ይብለው ወዳው የምትሰጥ ከሆነ ከሜዳ ወጣ ማለት ነው ይህን ወቁና በደንብ ትንፋሻቸውን ረዘም አድርጉ ትጥብልጭ እንድትመሆን የለባቸውም ጠንካራ መንፈስ ልትታጠቁ ይገባቸዋል በማለት አላህ Subhanahu Wa Ta'ala በጥብቅ እንደሚፈትናቸውና ያ ፈተና ካለፉ በኋላ ነው ውጤት የሚጠበቀው በዱንያም ዲል በመጨረሻው ዓለም ትልቅ ዲል የምታገኙት በአቋማችሁ ጠንክራችሁ ስትዘልቁ ነው እንጂ በጅመራና በሙከራ የትም አይደረስም ይላል አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي أعوذ بالله السميع العليم من الشيطان الرجيم <clears throat> يسألونك ماذا ينفقون እና የቁርአን አካሄድ እንግዲህ ብዙ ጊዜ አንድ ርዕስ ይዞ በዛ ላይ የተወሰነ ግንዛቤ ከሰጠ በኋላ ባልተጠበቀ ፍጥነት ወደ አሁኑ ማርሽ ቀይራል ወደ ሌላ አቅጣጫ ደግሞ ይወስደናል ድንገት ሳይታሰማ አሁን ስለ ፈተና ነበረ አሁን ደግሞ ስለ ኢኮኖሚ ጉዳይ ባጭሩ ሊጠቅስልን ነው የሳሉነ ከማዳ ይንፊቁን ሰዎች ያው አንፊቁ ፊሰቢልላህ በሚለው መለኮታዊ ትእዛዝና መመሪያ መሰረት በገንዘባቸውም ዲናቸውን ለማጠናከርና ወገኖቻቸውን ለመርዳት አስተዋጽኦ ማድረግ እንዳለባቸው በተደጋጋሚ ተነግሯቸዋል ናፊስም ወልሐርብ በጦርነትም ሆነ በሰላም ጊዜ ኢኮኖሚ ሁልጊዜ ትልቅ ሚና አለው በገንዘብ መወጣት በሚገባበት ቦታ ካልተወጣ የታሰበው ነገር ሁሉ አይሳካም ማለት ነው ስለዚህ ገንዘባቸውን አውጡ በምትላቸው ጊዜ ገንዘብ ደግሞ ለማን ነው መውጣት ያለበት የሚለው ጥያቄ ይመጣል አብራሪ ያስፈልገዋል ማለት ዝም ብለህ ማለት አንተ ማለት አይደለም ለማይገባው ክፍል ስለዚህ ገንዘባቸውን አውጡ ፊሰቢልላህ ይላል አላህ ወአንፊቁ ፊሰቢልላህ የሚለው አያት በብዛት ነው ቁርአን ውስጥ የሚገኘው ይሄ ገንዘብ ለማን ነው ወጭ መደረግ ያለበት የሚለው ጥያቄ ይነሳል ምን ያህል ነው መጠኑስ ደግሞ የሚለውም እንደዛው ይነሳል ማለት ነው አሁን ለነማን ይሰጥ የሚለውን ጥያቄ በሚነሳበት ጊዜ መልሱ ምን ይሆናል ቁልማ አንፈቅቱ ምን ኸይር ምን ኸይር ማለት ዘላይ ምን ሚማሪን ማለት ነው የሁብል ኸይር እንደሚለው ምን ሚማሪ ከገንዘብ ወጭ ለታረጉት የፈለጋችሁት ፊተብሪላ የምታወጡት ገንዘብ መጀመሪያ ለነማን ነው የሚገባው የሚለውን ጥያቄ ፈሪል ዋሊደይኒ ለወላጆች መሆን አለበት በቅድሚያ ይላል ማለት ነው አሁን እዚህ ላይ ነፈቃ አማ ነው አጠቃላይ ወጭ ዘካተል ማል ወይም ዘካተል ፊጥር ምናምን የሚለው ሳይሆን አጠቃላይ ሙስሊም የሆነ ሰው ለወገኑ ደግ መሆን አለበት ራስ ወዳድ መሆን የለበትም ራስ እየበላ እየኖር ሌላው ቆማ እያደረ ወንድም ነን ማለት የለበትም እነማን ሙእሚን ነው ከኑሮው መካፈል አለበት ደኩንም መልካሙንም መሳተፍ ስለዚህ መጀመሪያ መደጋገፍ ኢኮኖሚያዊ መደጋገፍ ግድ ነው የሙስሊሞች አንድነትን ለማጎልበት ማለት ነው ከየት ይጀመራል ከቤት ማለት ነው ሳትሄድ ወላጆች ምናልባት አቅመ ደካማ ከሆኑ እንዲሁም እድሜያቸው የገፋ ወይም ህመምተኛ ሊሆኑ ይችላሉ ያኔ ካንተ የሚፈልጉ ከሆነ መጀመሪያ አንተ ነፈቃ ውጭ በምታረግበት ጊዜ መጀመሪያ ያለበት ከነሱ ነው ምክንያቱም እንደ ህቁቁ ደረጃ ነው የሚቀድመው ማለት ነው ለአንድ ሰው የመጀመሪያ ዋና ተጠያቂ የሚሆነው በወላጆቹ ነው ምክንያቱም ወላጆቹ የሱን አባትና እናት ማንም ሰው ሊጦርለት አይችልም እሱ እያለ ማለት ነው ስለዚህ ልጅ አላቸው አይደል እንደ ነው የሚባለው መጀመሪያ ልጅ አለው የለውም ነው የሚባለው ልጅ አለው ከተባለ በቃ ጧሪ ያለው ህብረተሰቡ ትኩረት አይሰጠውም ማለት ነው ይጀለውም ከተባለ ግን የህብረተሰቡ ኃላፊነት ነው ልጅ ከሌለው እንዴት እናደርገዋለን ተብሎ ያላቀም ሁሉም ይደግፈዋል ማለት ነው ስለዚህ አንዳንድ ሰው ለቤተሰብ ደንታ ቢስ የሆነ ሰው አለ ለውጭ ግን ለጉራ ለፈፈካ አውጣ ሲል በአደባባይ ያወጣል ወር ለስተው ግን አባትና አጡ ጡረተኞቹ ደክመው ወድቀው የማይፈቅዳቸው ሆኖ ታገኛለህ ማለት ነው ይሄ ችግር ነው ማለት ነው ስለዚህ ወላጆች መጀመሪያ ሌላ መተኪያ ያላቸው አንተ ልጃቸው ካረጋቸው ማን ነው ተውጭ መጥቶ እንደሱ ነው የሚፈቅደው መጀመሪያ ለወላጆች ሙህሲን መሆን አለበት ለነሱ ወጭ ማድረግ አለበት ባላቅ መጠን ማለት ነው ከዛ የተረፈታለ ደግሞ እንደ ዝምድናው ደረጃ ወላ አቅራቢ አቅራቢያዎች ወላጆችን እናትና አባትን ተረዳ እንደገና ህፃን ልጆች ሊኖሯቸው ይችላሉ ለአንተ ደግሞ ሌላ አጎት ሊኖር ይችላል እንደ ደረጃው አክስቶች ሊኖሩ ይችላሉ ወንድሞች ሊኖሩ ይችላሉ እንደ ቅደም ተከተሉ የዝምድና ሀረጉን ተከትሎ በሚገባውና ላቅራቢያ ምክንያቱም ያንተ ወገን ነው ከተባለ አንተ በተለይ ገንዘብ አቅም አለህ ከተባለ ያንተ ወገን ሁሉ ላንተ ነው አሳልፎ የሚሰጠው የሱ ወገን ከሆነ ሀብታም ዘር እኛ ምን አገባን ነው የሚባለው ስለዚህ እነዛን ወገኖች ወላጆችህንና አቅራቢያ ዘመዶችህን የመጀመሪያ የነፈቃ ኢላማ አድርጋቸው እነሱ ላይ ነው የመጀመሪያው እጅ መዘርጋት ያለበት ከዛ በተረፈ ነው ለሌላው ቀደም ተከተሉን ጠብቀ መሄድ የሚገባ ይላል ወለታማ እንደገና ደግሞ በለጋ እድሜ ላይ ያሉ ወላጅ አባቶቻቸው የሞቱባቸው ደሃደግ ልጆች የቲም ይባላሉ አቅማቸው ገና ለጋ ሆኖ አቅማደም ካልደረሱ ማለት ነው እንደገና ደግሞ አባታቸው ከሞተባቸው እናት እንኳን ቢኖራቸው ሪጃሉ ቀዋሙና የቤተሰብ ኃላፊ አባት ስለሆነ ችግር ያጋጥማቸዋል ቃሊበን ማለት ነው አንዳንድ የቲም ሆኖ ባለጸጋ የባለጸጋ ልጅ ሊሆን ይችላል ሚሊዮን አውርሶት ሊሄድ ይችላል ችግር የለውም የቲም በመሆኑ እርዳታው አይባልም ገንዘብ እስካለው ድረስ ግን ድሃ ሆኖ እንደገና ደግሞ ያደግ ከሆነ አባት ቢኖረው ድሃ እንዲሆን እንኳን እለት የውምያ እንኳን ተሯሩጦ እንደምንም ሸፍንለታል አባት ከሌለው ግን ገንዘብ ከለለ ያው ይበላው ማለት ነው ያ እንዳይሆን ለየቲሞችም እንደዛው ነፈቃ ታረጋላችሁ የተርቲም መጠበቅ አለበት መጀመሪያ ወላጆች ቀጥሎ አቅራቢያ ዘመዶች እና ወንድም እና እህት የመሳሰሉት ማለት ነው እንደገና የታማ የሚባሉ ዘመድም ባይሆኑ ማለት ነው ምክንያቱም ዝምድናው ወርቋል እንጂ የሰው ልጅ ያው አንድ ሰው ዘር ነው እና እነዚህ በህብረተሰቡ መካከል ወድቀው ያሉ ፈቃጅ የሌላቸው ምስኪኖች እነሱን እንግዲህ ማህበረሰቡ ታልተንከባከባቸው ማን ነው የሚረዳቸው ለነሱም ድርሻ ይሰጣቸው ይላል ወልመሳኪን ከዛ እንደገና ለማንኛውም ችግረኛ የአዲ ችግረኛ ማለት ነው የትም እንዳትለው ህፃን አይደለም ትልቅ ነው እንደገና በሽተኛም ላይ ሆን ይችላል ግን ስራ የለውም ስራ ወይም ስራ ለመስራት የማያስችል ጤንነቱ ተጓዷል ያ ከሆነ ምን ይሆናል ያ ምስኪንም የቲም አይደለም ብለህ ልትገፈትረው አትችልም ማለት ነው ወይም ዘመዴ አይደለም ልትለው አትችልም ዘመድም ባይሆን አጠቃላይ እነመኑና እኽዋ ባለው መሰረት ወገን ነው ማለት ነው ለዛ ለችግረኛውም ሰጣላችሁ ከዛም ወብን ሰቢል ለመንገደኞች የመንገድ ልጅ ማለት በመንገድ በጉዞ ላይ ያለ ሰው ያው በመሸበት መንገድ ዳር ያው ወድቆ ተኝቶ ሲል እንደገና ደግሞ ተነስቶ ይጓዛልና መንገዱ እንደ እንዳባት ሆነለት ማለት ነው የመንገድ ልጅ አለው የመንገድ ቁራኛ የሆነው ጉዘኛ ማለት ነው እና እነዚህን ቅደም ተከተሎች ጠብቃችሁ ነፈቃችሁን ለሚገባቸው ክፍል ማድረስ አለባችሁ ይላል አላህ Subhanahu Wa Ta'ala ወማ ተፈአሉ ሚን ኸይሪን በማንኛውም መልኩ አላህ የወደደውን ነገር የምታበረክቱና የምትሰሩት فإن الله به عليم ያ የሰራችሁትን ነገር አላህ በሚገባ ያውቅላችኋል ና አላህ በሚያዝዛችሁ መሰረት በአግባቡ ተሰራችሁ ኸይር ነገር ያን ነገር ደግሞ ጌታ ስለሚያውቅ ተገቢ ወረታቸውን ይሰጣቸዋል ማለት ነው ያላግባቡ ከሆነ ግን ለጉራ ለዝና ለስም ከሆነ ደግሞ ያቃል ለምን እንዳወጣ ማለት ነው ለማንኛውም የምትሰሩት ነገር ከአግባቡ ሰርታቸውም ከሆነ አግባቡ ወረታውን ይሰጣቸዋል ያውቃልና ያላግባቡም ከሆነ ደግሞ ያላግባብ በመሆኑ ሊወድቅባችሁ እንደሚችል አውቃችሁ ቅደም ተከተሉን ጠብቃችሁ ነው ማውጣት ያለባችሁ ሲል ያስጠነቅቃል ማለት ነው ናይ ነፈቃ ማጠቃላይ ለተለፍ የምናወጣው ነገር በሚመለከት ነው ወደ ዘካተል ማል በምንመጣ ጊዜ የራሱ የሆነ ህግ አለው ለወላጆችና ለተወላጆች አይሰጥም ለፈርዕና ለአስል ማለት ነው ለምን ዙሮ እንደገና አንተ ራስህ አንድ ኪሳው አውጥተህ እዚህኛው እንደመጨመር ነው የሚሆነው አቱም እናት አባትን መጦር ግዴታ ነው በዋናው ገንዘብ ማለት ነው ዘካ ከሰጣቸው ግን በዘካው መጠን ያንተ ገንዘብ የለተ የለተ ነፈቃ ተቆጠበ ማለት ነው መልሰህ ራስህ እንደበላው ይቆጠራል ማለት ነው ሰደቀተል ፍቅርም እንደዛው ከዛው ይጣሉ ወጮች ግን ቋሚ ቀለቦች ማለት ነው ወላጆች አሉ ራሳቸውን አይችሉም ስለዚህ ወላጆችን የወር ወጫቸውን መድቤ ሁልጊዜ ጊዜ መንከባከብ አለብኝ ማለት ነው እንደዚሁም ልጆችም ካሉ ወንድም እህቶች አጎታቶችም ከኔ የቀረበ ሰው ከሌላቸው ቅደም ተከተሉን ጠብቄ ለነዛ ነው ነፈቃ ማድረግ ያለብኝ ማለት ነው እና ዘካ በሚመጣ ጊዜ የራሱ ስርዓት ጠብቀ ይገባቸውና ማይገባቸው ስላለ ዝም ብሎ ቋሚ ነፈቃ አጠቃላይ ነፈቃ ከሆነ ግን ከአቅረቡ ነው የሚጀመረው ከወላጅ ከልጅ ከአያት ከቅድመያት ከልጅ ልጅ እያልክ ነው የምትሄደው ማለት ነው በዚህ መልክ እንግዲህ አላህ ባዘዘውና በፈለገው መልክ የሄደ ሰው ያ አድራጎቱን አላህ ያቀለታል ማለት ወዕድም ወዕድም አለው ማለት ነው ወዕድም ወዕድም ያቀለታል ወይም ያቀበታል ማለት ነው መመሪያው ይሄ ነው በዚህ መመሪያ መሰረት ከሄድ ታቀላለሁ የተገዩ ወረታን ከፍላለው ማለት ነው ከዚህ ውስጥ ከሆንክ ደግሞ አቅባለሁ ለምን እንዳወጣው እኔ ባልኩት ሳይሆን አንተ በፈለገው መልክ ስለሆነ ያ ደግሞ ብታወጣው እንኳን ላይ ስሙላ አስጠያቂ መሆኑ አይቀርም ማለትን ያመለክታል እና ባጭር ባጭሩ እንግዲህ አንዳንድ ርዕሶችን እየወረወረ አሁንም እንደገና ወደ ሌላ ርዕስ ተሻገረ በአንድ ጊዜ ማለት ነው ምናለ ኩቲባ አለይኩም القتال وهو ለኩም እናንተ ደግሞ ሙስሊሞች አንዳንድ ጊዜ በአስፈላጊ ሲሆን መጋደልም ግዴታ ተደርጎባቸዋል ኩቲባ ማለት ፎሪባ ማለት ነው ፈርድ ተደርጎባቸዋል ይላል ማለት ሁልጊዜ ሰላም አይኖርም አንዳንድ ጊዜ አንተ ሰላም ብትመኝም ሰላም የማይገኝበት ነገር ይፈጠራል ማለት ነው ያ ከመጣ ደግሞ አንድ ነገር እንዳመጣጡ ተቀብለ ማስተናገድ እንጂ እኔ ሰላም ነው የምትወደው ብለ ብያልክ ብታቀነቅን ሌላው ሰላም አልፈልግም ካለ ምንም መኖር አይቻልም ማለት ነው ስለዚህ የዛ አይነት ነገር ከመጣ ደግሞ እንዳመጣጡ መሳተፍ አለብህ እንደማንኛውም ህብረተሰብ ማለት ነው ኩቲባ አለይኩም ልቂታል በመብታችሁ በዲናችሁ በህይወታችሁ በቤተሰብና በወገናችሁ ላይ አንድ ከባድ ነገር ጦርነት የሚያስከትል ነገር ከተፈጠረ ይላል ያነ እናንተ ዳር ቁማችሁ ማየት አትችሉም ሐላፊነት መውሰድ መቻል አለባችሁና ግድያም አስፈለገ በሚያስፈልግበት ጊዜ ፈርድ ተደርጎባቸዋል ልክ እንደ ሶላቱ ማለት ነው ፈለኩኝ አልፈለኩኝ አትልም እና በተለይ በዲን ላይ በሚመጣ ጊዜ ያ ከዲን ላይ ዲፋ አካል አደረግ ካልተከላከል ዲኑ እንዴት ሊኖር ይችላል ማን ያስከብረዋል አንተ ዝም ብለህ እጄን ታምራ የሞቀ ኑሮዬን እቀጥላለሁ በይነገር ተገባሁኝ እንደ አይነት ችግር ሊደርስብኝ ይችላል ብለህ አንተ ደረደር ዲንን አሳልፈ ሰጠ ማለት ነው ያ ከሆነ ደግሞ ያው ቅድም የተባለው አምሃቲ ቢቱም ይመጣል ማለት ነው ሁለት እጁ አይሆንም ሰው እንደምኞት ሆነ ሁሉ ሰው ሁሉ ሁልጊዜ ሰላም ይፈልጋል ሁሉ ሁልጊዜ ምቾት ይፈልጋል ግን ህይወት ሁሉ ሁልጊዜ እንደተመኘው አትሆንም የተመኘው ተቃራኒ ይመጣል አንዳንድ ጊዜ ያ ሲመጣና ማረጅ ሲጠፋ ሁልጊዜ መሸሽ ብቻ ያዋጣ ነው መሸሽ ብቻ ያዋጣ መመከትና መቋቋም ግድ ይሆንባል ያንን ሁኔታ በሚፈጠርበት ጊዜ ደግሞ መሸሽ በማይገባው ቦታ መሸሽ የለብህም ወቁርለኩም አውቃለሁኝ ጦርነት የሚባል ነገር ሲነሳ ሰዎች አንገፈግፋቸዋል ይጠላቸዋል ጎመዛቸዋል አይደለም አታለው ጦርነት በቀላሉ ደስ እንደማይላችሁ ብትጠሉትም አንዳንድ ጊዜ አስፈላጊ ይሆናል ምናልባት ያልጠበቃችሁ ጥቅም ተጀርባው ይዞ ስለሚመጣ አሁን እናንተ የምታውቁት ጦርነት ማለት ህይወት ማጣት ነው ጦርነት ማለት ሰውነት መቆራረጥ ነው ጦርነት ማለት ኢኮኖሚ ድቀት ነው ጦርነት ማለት ሁሉ ነገር ወጣ ውድመት ነው የሚለውን ጎጅ ጎኑን ብቻ ነው የምታንጸባርቁት ይሄ ደግሞ እንድትጠሉት ያደርጋችኋል ማለት ነው ማን ይወዳል ጦርነትን በግድ ካልመጣበት በስተቀር እና ትጠሉት አላችሁ እርግጠኛ ነኝ አውቃለሁ እንደምትጠሉት ያወቁ እያወቁ አንድ አንዳንድ ጊዜ አማራጭ የሌለው ግዴታ ሆኖ ይመጣል የግድ ያ ነገር አማራጭ እንደሌለው ካወቅ ደግሞ ጥርፍን መክፈፍ ልትወጣው ይገባል እንጂ ጊዜ ፍርሃት ብቻ መፍትሄ ተደርጎ ሊወሰድ አይገባው ምንም የሚለው እና ወቁሩ ለኩም ማለት መቁሩ ለኩም ጦርነት ከማንኛውም ሰው ጋር የተጠላ ነው ግን አማራጭ ሲጠፋ ተስፋው ሲመነምን አለ አማራጮች ጠፍቶ ሲጨልምበት ከይ በኋላ በቃ ሞት ይሻላል የሚልበት ግፍ ነው ሰውን አመጽ እንዲወልድ የሚያደርገው ግፍ ሲበዛ የግድ ሰው ያ የሚመኘው ሰላም የሚመኘው ምቾት ሲጠፋ በጥላቱ በኩል እንግዲህ እየጠፋ ሲመጣ እንዴማ ከሆነ በቃ ጥላቴ እኔን አጥቶ እሱ ተናይቶ እንደፈለገ ተሚኖርማ ያን ሲጀው መሞት አለብኝ ወደሚለው ይከዳል ማለት ነው ያ ነገር እንግዲህ በሚተመጣባችሁ ዝም ብሎ በፍቃድ የሚሰራ ነገር ምጽዋት አርጋችሁ አትወሰዱት በግዴታ ደረጃ እንድትጋፈጡ አዝዣለሁ ይላል አላህ Subhanahu Wa Ta'ala ወሶ የተጠላ ቢሆንም ግድ ለሚሆን ሄዶ በዘለቀታ ውጤቱ ጥሩ ሊሆን ስለሚችል ግቡበት አንዳንድ ጊዜ አስፈላጊ ሲሆን ይላል ወአታ አንተክረው ሸይአ አንድ ነገር ልትጠሉት ትችላላችሁ አለ ጠቢ የታወቀ ነው አንድ ነገር አንድ ሰው መጀመሪያ ስለ ጎኑ በደንብ ሳይመዛዝን መጥፎ ገጽታው ብቻ ሲያየው ይጠላዋል ገና መጀመሪያ ላይ ሲያየው ማለት ነው የዚህ ነገር ውስጥ መግባት አልፈልግም በቃ በቃ ይቅርብኝ ይላል ማለት ነው እንዴ ልትል ትችላለህ አላህ ልትጠላው ትችላለህ እኮ አንድ ነገር ኸይሩ ለኩም ግን ሳታውቁ ያ ነገር ለእናንተ ጠቃሚ ሆኖ እያለ እንግዲህ ከላይ ገጽታውን ስታየው አስቀያሚ ነው ያንገሸግሻል ለይ ነገር እንደው መስራት ቀርቶ መሳተፍ ቀርቶ መስማት አልፈልግም የምትልበት ደረጃ አለ መስማት ባትፈልግ ደግሞ ማድረግ ግዴታ ነው ወላደው ይላል ማድረግ ግዴታ ነው መስማት ብቻ ሳይሆን ለምን ወኸይሩ ለኩም ይሄን ነገር ካደረከው ነገ ውሎ አድሮ ውጤቱ የበለጠና የተሻለ ነው አንተ ያን ነገር ስለማታቅ ነው አሁን የምትጠላውና የሚያንገሸግሽ ያችን ውጤት ብታውቁ ኑሮ እንዲህ አትጠላውም ነበር እኔ ደግሞ አውቃለሁ ውጤቱ ምን እንደሚሆን ለዛ ለጥሩ ውጤት ሲባል የተወሰነ ጉዳት መድረስ አለበት ይላል ማለት ለእናንተ የተሻለ ሆኖ እያለ በዘለቄታው አሁን ግን መጀመሪያ ሲመጣ በጣም ባስከፊ ገጽታው ስለምታውቅ አንድ ነገር ትጠሉታላችሁ ያንገሸግሻችኋል ወአሳ አንተህቡ ሸይአ በተቃራኒው ደግሞ አንድ ነገር በጣም ትወዱታላችሁ ትንተፈሰፉለታላችሁ ከመወደዳችሁ ብዛት የተነሳ ትቋምጡለታላችሁ ወሆ ያ ነገር ግን በሂደት ጎጅ ሆኖ እያለ ወደፊት የሚያስከትለውን ጉዳት አታውቁም አሁን ግን ፊት ለፊት ያለችውን ጥቅም ብቻ በማየት እቺ ነገር ጥሩ ናት ብላችሁ ሁላችሁም ትረባረቡባታላችሁ ያቺ ነገር ደግሞ ብታውቁ ኑሮ አያድርስናት እኔ ግን አውቃለሁ የሁለቱንም ውጤት ስለማቅ አሁን የምትጠሉትን ጥቅም ስላለው ግቡበት ብያስገድዳለሁ የምትወዱትን ደግሞ አታድርጉት ብየከለክላለሁ እና የኔና የናንተ ፍላጎት ሊለያይ ይችላል ነው የሚለው ግን የኔና የናንተ ፍላጎት ተተለያየ የማን ነው ወሳኙ ነው ያቅል እንዲያቅል ፍረድ አላህ አሊም الغيب والشهاده ነው ያለፈውንም ያለውንም የሚመጣውንም ውስጡንም ውጭንም ምስጥር የተባለ ሁሉ ያውቃል ያን ነገር አመዛዝኖ ግምት አስገብቶ ነው አንድ ነገር ፍራው አትስራው የሚልህ ማለት ነው አንተ ግን ዕውቀቱ ውስጥና ስሜታዊ ነህ ግዚያዊ ነገር ብቻ ኸይር የመሰለችን ነገር እሷን ልክ እንዳጣቆ አንድ ከብቶች አንዳንድ ጊዜ አጣቆ የሚባል አለ በብላጊ ጊዜ በሳርና በአዝሪቶች ላይ የሆነ ነገር ሸረሪት መርዝ ነገር አለ ለምልሞ ይታያቸዋል ያን ለምልሞ ሲያቸው ተውቶሎ ነው ያን ነገር የሚበሉት እንደበሉት ግን ሳይውጡት ነው ወዳው ፍንግል የሚሉት መርዝ ነው ሰዎችም እንደዛ ናቸው ማለት ነው የዱንያ ጥቅም ያለባት ነገር ከሆነች ወዲያው ይሄን ነገር ማግኘት አለብኝ ሳይልቀደም ብሎ ይሮጣል ወዳውኑ ርር በዛ ነገር ማለት ነው በተቃራኒው ደግሞ በጣም አስቀያሚ የሆነ አስፈሪ ነገር ይታየዋል እዚያ ሳይማ መድረስ የለብኝም ይላል ያ ነገር ግን ገፋ ብሎ ቢገባ ተጀርባው ኒዕማ አለ ጀነት አለ ማለት ነው ያ ነገር ስለማያቂ ፈራዋል ማለት ነው ተቀጥቷል ገና ከማየቱ ከመስማቱ ይሄ ነገር እንግዲህ የኔና የናንተ ሙራድ ይለያይ ይችላል ፍላጎታችን እኔ ያልኳችሁን ታመናችሁ ግን ጌታ ነው ለሁሉ ነገር የሚያውቀው ለኛ ጥቅሙ ደግሞ ከራሳችን የበለጠ የሚያስበው ጌታዬ ነው ብለህ ታመን አንተ የምትጠላውና የሚያንገሸግሽህ ነገር ስራው በየታዘ ትጠላዋለህ እርግጠኛ ነኝ ይሆንም ኸይር ነው እንደገና ደግሞ ይሄ ነገር እንዳትቀርበው ብዬ እጥላለሁኝ አንተ ግን ይሄን ካላረኩ በስተቀር ትላለህ የዛ ጊዜ ግን ስሜታዊ መሆንህን ትተህ የኔን ምርጫ ማስቀደም ይኖርብሃል ያ ከሆነ ነው ጥሩ ውጤት ሊመጣ የሚችለው ይላል ማለት ነው ተመልከቱ በቁርአን እያንዳንዱ ዛሬ አዲስ ትኩስ የወረደ ነው የሚመስለው ባለው በሚያጋጥመን ነገር ለተለት ስናየው የነገር ራሳችን ያለው ነው አሁን ባለው ሁኔታ ሲታይ እኔ እንደ አይነት ጭቅጭቅ ውስጥ አልገባም አላነዚ አንድ ነገር ይቃም አበላሽብኝ አንድ በስፖርት ይብቀማ የሚለው ማለት ነው አይደለም እንዴ ለምን ደባበቃል እንዴ ግልጽ መነጋገር ይሻላል አይደለም እንዴ ከዛ ምን ብታስፈር ምን ልጆቼ ወድቀው ሊቀሩ ልጅ የላቸው ነበር የተናንቶች ሙእሚኖች አቡት ልጅ ነበር ንብረት ነበር ስራቸው እንዲበላሽ አይፈሩም ነበር ምርጫው እኮ የአላህ ጥያቄና ያንተ ፍላጎት ሲጋጭ ማን ነው የምትመርጠው በሰላም ጊዜ ማሙናፊቅ ሲሰግድ የለም አብሮ ምን ችግር አለው እና መስዋዕት የሚያስከፍል ነገር ሲመጣ እኮ ነው ኢማን የምትፈተነው ማለት ነው እና ይሄ ነገር ባይመጣ ጥሩ ነበር ሁሉ ጊዜ ሰላም እንደተመኘ ነው ይሆን ጥሩ ከመጣ ግን አንተ ለምን አታመጣውም ወጥቶ ከመጣ ግን ዲል ይበልጥብሃል ዱንያ ነው ዋናው ነገር ፈሪ በመፍራቱ እድሜውን አንዴ ደቂቃ መጨመር ይችላል አላህ ደግሞ በዚህ ምክንያት ትከስራለህ ካለ ያንን ኪሳራ አንተ በዚህ በኩል ብትጠብቀው በሌላ በኩል አይመጣም ይሄን ነው ስለዚህ አቂል መሆን አለብን ማመዛዘን አለብን እኛ ሙእሚኖች በተለይ ሀገራችን እዚህ ሀገር አይደለም ጀነት ነው ሀገራችን ቋሚ ሀገራችን ይቺ ያንዲ ሰሞን ያው ተውለልጭን የምናልፍባት ኬላ ናት ኩብሪ ላይ ነው ያለ ነው ዋናው አላማችን ካፊር ግን ሱብሃንአላህ ከኛ የበለጠ ጠንካራ ነው መንፈሰ ጠንካራ ለዚች ዱንያ ላይ ለሚያገኛት ጥቅም ለሚያገኛት ስም ብሎ የፈለገው መስዋዕት ይከፈል ይሄ አላማችን ነው ይላል አላማችን ነው አምነንበታል የፈለገው መስዋዕት ይከፈል ያለቀ ይለቅ የወደመ ይውደም የመደረግ መደረግ አለበት ይላል መድሙን አይደለም እኮ አግባው ያ ነገር ለሱ እንደማያዋጣው ያዋጣው አያውቅም ግን የራሱ ግምት ወስዶ አቋም ይይዛል ሙስሊም ግን ሱብሃንአላህ ጀነትን የምትጠብቅ ከጀሃነም እንዳይመጣ በምትፈራ ሆነ ያለህ አንድ ተበቅ ነገር ስለመጣ የምትፍረከረክበት ምን ምክንያት አለ በጣም የሚያሳዝን ነገር ነው ማን ስለዚህ ፈተና በየዘመኑ ያለ ነገር እኮ ነው ትናንትም አለ ዛሬም አለ ነገም ገና በትውልዶች ይቀጥላል ግን የወደቀ እየወደቀ ያለፈ ያለፈ ይሄዳል ማለት ነው ታሪክ ራሱን መድገም ነው ሁሉ ማደስ ነው እና ይህንን ማወቅ አለብንና ፈተናዋ የኛ በጣም ትንሽ ናት ዝግባ የምትባል አይደለችም ይቺውም ከብዳ ግን ብዙ ነገር እያስተዛዘበች ነው ያለችው በአሁኑ ሰዓት ማለት ነው ይህንን ደግሞ አላህ Subhanahu Wa Ta'ala በግልጽ እየተናገረ ነው ያለውና ልብ በል ቆም ብለህ አስብበት ዘላለም ሲሳራ ውስጥ አትግባ እና ስሜታዊ አጥቶ ለጊዜያዊ ጥቅም አትስገብገብ የተለያዩ ጥቅም ችግሮችን ፈርተህ እግረባሰ ለጀሃነም አትዳረግ እያለ ነው አላህ ያለው እኔ የሚያስገነዝበን ማለት ነው እና ይህ አያት ብቻ ይበቃል አቅላለው ሰው ምን ተወው እንግዲህ ኩቲባ አለይኩም ልቂታል መጀመሪያ ፉሪዶ እያለ ነው በቃል መናገር ቅር ብሎናል ይህን ነገር አልፈለግነውም ደስ አላለንም አልተስማማንም ማለት እንደ ትልቅ ጦርነት ሆኖ ይሄ እንኳን ሰው እየለየ ነው ባሁን ጊዜ ይሄን የሚሉትና ማይሉት ተለያዩ ማለት ግን ጦር መሳሪያ አንግበ ተሞቀ ቤት ወጣ ልጆችን ትተህ ንብረትህን አርግፈ መፋለም አለብህ ታልቁ ምን ትላለህ እያለ ነው አላህ ይህንማ አልፈልግም በቃ ወደካ ተሰረክ አንተ ስለዛሬ ሙስሊም ነህ ተነበረ አለመሆነ ታወቀ ብለህ ትወድቃለህ እያለ ነው ወይ አንተ ካልክማ እንግዲህ ምን አረጋለህ ህይወቱን እስከ ሰጠኸኝ አንተ አይደለም ንብረቱን እስከ ሰጠኸኝ አንተ አይደለም ታልክማ እንግዲህ ይሁንልህ ታልክ የዛ ነው መታልፈው ማለት ነው በዱንያም ነጃህ ታገኛለህ በአኽራም እንደዛው ማለት ነው ስለዚህ ኩቲባ አለይኩም ወቁሩ ለኩም መክሩሁ ለኩም የተጠላው ነው ይያለ አዝያለሁ ታዘዝኩኝ ትዛዜ መፈጸም አለበት ዋአሳን ተክረው ሻን እናንተ ደግሞ አንድ ነገር ልትጠሉ ትችላላችሁ ወኸይሩ ለኩም እሱ የሚጠቅማችሁ ነው ይያለ ነፍሰል መስላ ነፍሰል መስተዳውኑ ታውታላችሁ ማለት ነው የመጨረሻ ጥቅማችሁ እዛ ነገር ላይ ሆኖ ይያለ እናንተ ደግሞ የመጨረሻ ጉዳት ነው ብላችሁ ትጠሉታላችሁ እዚህ ላይ ነው እንግዲህ የፈጣርና የፍጡር አቅም እኮ የሚለያየው ማለት ነው አንተ ኸይር ያልከው ሁሉ እኔ ዘንድ ኸይር ይባል እንዴ ዝም ብሎ በተከሉ ስንት መርዝ እንዳለበት እያወቁኝ አንተ ሸር ብለ የፈራው ሁሉ እኔም እንዳንተ እንዳልከው ልበለህ እንዴ እና እኔ ካንተ የበለጠ ማጥላ ካንተ የበለጠ ማስብልህ መሆንህን እስከተቀበልክ ድረስ ያንተ ፍላጎትና እኔ ፍላጎት ሲለያይ ያንተ ፍላጎት ለእኔ ፍላጎት ተገዥ መሆን አለበት ነው የሚለው አላህ Subhanahu Wa Ta'ala ሰው በሰው ደረጃ እንኳን አለቃ የካለኝ በቃ ባላምንበትም አድርጋለሁ አይደል የሚለው ግዴታዬ ነው እየከበደው አለቃ ያዘኛል خلاص ይላል አላህ ረብ العالمين خلق السماوات والارض ግን አዝያለሁ ይሄን መርጬልሃለሁ ታለ እንዴት አድርገህ ወደ ኋላ ማለት ትችላለህ ተተጨባጭም ደግሞ ያለው እንደ የአኸራውን ተተነው ዱንያ ላይ ይሄ ነው ያለው ሰው ለምሳሌ አንድ ኃይለኛ ጥላት ከተነሳበት እና እዚህ መብት የለም ብሎ ህልውናህን አደጋ ላይ ከጣለው መቆሚያ መቀመጫ ታሳጣል ምንድነው የምትኖረው የመኖር እድልህ አጨልሟል ማለት ነው ይህንን እንግዲህ ባለህበት እየቀጠቀጠ በየጊዜው እየወገረ አንገትህን ደስተ በልበለኝ የምትል ከሆነ ምን አይነት ህይወት ነው የምትኖረው የኸይር ነው እንደዚህ ኑሮ መኖር የሰዎችን ከመኖር መሰንበት የጅሎችና የሰነፎች ፍልስፍና አለ ከመኖር መሰንበት ይባላል ምንም ቢሆን ተረግጨም ቢሆን ተባርጀም ቢሆን ከመሞት ይሻላል በቃ እርግጠኝ አይደለም ይሄ የሁር የጨዋ ሰው አስተሳሰብ አይደለም ማለት ነው እና ዘላለም እንግዲህ 20 አመት እሱ 300 አመት 400 አመት 3 ትውልድ ትውልድ እየተዋረደ ህልናውን ተገፎ መብታቱ ሁሉ ነገር እየተሰፋበት ከሚኖር አንድ ቀን ታግሎ በአግባቡ መብቱን ማስከበር አይሻልም በዱንያ ራሱ ማንም ይሻላል ቆንጆ ሰው ተብለ ያበቃ እንደ ሰው አትቆጠርም ይሄ ከሆነ ከእንዲህ አይነቱ ኑሮ አንድ ቀን የፈለገ ይሁን ብሎ ንጹህ ከፍሎ የሞተው ሙቶ የተረፈው ተርፎ መብት አግኝቶ ይኖራል በዱንያ እንኳን ደረጃ ማለት ነው ያው ባለም የሚታይ ጉዳይ ነው ያል ሳይታገል ማንም ሰው መብት ሊያገኝ አይችልም ይሄ የታወቀ ጉዳይ ነው መፍሮም ነው متفق عليه የሰው ልጆች በየትም ዓለም ቦታ የሚኖራቸው መብት የሚኖራቸው ባስተዋጽኦአቸውና በትግላቸው መጠን ነው ማለት ነው የትግሉ አይነት ሊለያይ ይችላል አንዳንድ ጊዜ ሰላማዊ ይሆናል እንደ ስልጣኔው እንዳካሃዱ ግን ጉልበት የሌለው ተሳትፎ የሌለው በሜዳው ላይ አለው ብሎ ተሰዲ የማይሆን አካል ቦታ ይኖረው የታወቀ ነው ዲሞክራሲን በለው ምንም በለው በዛ በፓርቲው ተጠንክሮ የሰራ የሰበሰ ህዝብን ያሳመነ በወጭ አደረገ እኮ ነው ቦታ የሚይዘው ሁልጊዜ እጁን አጣጥፎ በቃ ለይቃኝ የሚል ሰው ምን ቦታ አይኖረውም እንግዲህ ቢሆን ይሄንን እንግዲህ አላህ Subhanahu Wa Ta'ala ተፋለሙ ሜዳ ውረዱ ተወዳደሩ በውድድሩ ውጤት ይመጣል እናንተ ያላወቃችሁት ያልናፈቃችሁት እና እንግዲህ ብዙ ጊዜ ከዛ ዓለም ርቀን ስለቆየን ውጤት የሚባለው ጭራሽ ረስተናል እኮ ቢመጣም ራሱ ለመቀበል ፍቃደኛ አይደለም ዝም ብሎ መጃነን ቢመጣም እንኳን ለምን ሰው ያለመደው ምግብ ጥሩ ቢሆን አይስማማውም እኮ ያለመደው ነገር ተስፋ ቆርጦ እጁን አውጥቶ ሂዷልና ሰዎች እንግዲህ ይሄ ነገር አለ ብለው መጀመሪያ ማወቅ አለባቸው ለመናፈቅ ደግሞ መቅመስ አለባቸው ማጣጣም አለባቸው እቺ ነገር ቆንጆ ናት ስለዚህ እቺ ነገር ለማግኘት ምን ማድረግ አለብኝ ማለት ይጀምራል ማለት ነው መጀመሪያ አላወቀው ግን አይናፍቀውም ከዚህ ተውርዴቱ ኑሮ ውጭ ኑሮ ያለ አይመስለው ማስተው ማስተውሳደው ነው የገጠር በደርግ እንደመጣ አካባቢ ገጠር ነበርኩኝ ሰማለው የቀበሌ ምን አስተዳደር ምናምን ሲመሰረት ከዛ በፊት ጭቃ የሚባል ነገር ነበር እና በህዝብ ዝም ብሎ እንዳለ ሙስሊሞቹም በቀበሌያችሁ በክልላችሁ ተመረጡ ስሏቸው ብዙ ሙስሊሞች አንመረጥም አሉ ስልጣን ምንድነው ስልጣን ለክርስቲያን ነው እንጂ ደግሞ ስልጣን ይሄ ደግሞ ምን ሊያደርግልኝ ሱብሃንአላህ ለምዶት ማለት ነው ያ ተጣብቶታል በቃ እና በሰላም ነው አልታገሩ ምን አላሉ በቃ እናንተም ሰው ናችሁ እናንተ ሰፈር ያው ሌላ የለም እናንተው ተመራረጡና ልቀመንበር አምጡ ጸሐፊ አምጡ ሲባል አረኛ እንደዚህ ነገር ውስጥ አንገባም ምን ያስፈራ ነገር የለም እኮ መጃነን ነው የመጣው እንደዚህ ነገር ውስጥ እኛ ገበሬዎችና አርሰን ማደር ብቻ ነን የሚሉ ነበር እኛ አባቶቻችን አጎቶቻችን እናቃቸው ማለት ነው ለምን ያ ነገር ተረስቷል ሰው መሆናቸውንም ረስተዋል ማለት ነው አላህ Subhanahu Wa Ta'ala በዚህ በዱንያ ራሱ ህልውናችሁን አደጋ ላይ አትጣሉ መብታችሁን ለማስከበር አስፈላጊ ሲሆን እስከ ፍልሚያ ድረስ መሄድ አለባችሁ አዘዝኳችሁ ያንን ካደረጋችሁ ነው ውጤት የሚመጣው በዱንያ ነጽነት ይመጣል መከበር ይመጣል መብት ይመጣል ከአኺራ ደግሞ ያላህን ዲን ታስከብሩና የበለጠ ለተውልድ ታሸጋግሩታላችሁ ጀነትና የሚገኘው በዛ ነው አለበለዚያ ሁል ጊዜ ወራዳዎች ከሆናችሁ ምን ዲን ትርጉም አላችሁ በመድረክ ላይ የመጣታችሁ እኮ ዋጋ የለውም ብሎ ነው የሚናገረው ማለት ነው ደግሞ ዋሳን ተክረውሻ አንድ ነገር ትጠሉታላችሁ ግን አላህ ጠቃሚ መሆኑን ያቃል መሰራት አለበት ይላል ይህንን እንድታውቁና እንድትዘጋጁ ይላል ወሰለላሁ ዐለይሂ ወሰለም ነብዩ ይላል መልሰናል እና አላህ Subhanahu Wa Ta'ala እንግዲህ በዲናችን አንዳንድ ጊዜ በዱንያችንም ጭምር በኑሯችን በህይወታችን በህልውናችን ላይ የትጥቅ ግጭት ከተፈጠረና አስገዳጅ ሁኔታ ከተፈጠረ በዛ መልክም በብቃት መወጣት እንዳለብን እየነገረን ነው በግልጽ ማለት ነው እና ኩቲባ አለይኩሙል ቂታል ፎሪዶ ኩቲባ አለይኩሙስ ሲያም ኩቲባ አለይኩሙል ቂሳስ እንደሚለው ዙሁ ላይ ኩቲባ በማና ፎሪዶ ነው ስለዚህ ኩቲባ ማለት ልክ እንደ ሶላት ፈርድ ተደረገ ይላል ነው አላህ Subhanahu Ta'ala እንደ ሶላት ፈርድ የተደረገውን ነገር አላህ በግልጽ ሰዎች ግን በአሁኑ ጊዜ ቋንቋውን ሊሰሙት አይፈልጉም ለምን ጥላቶቻችን እንዲህ አይነት አንቀስና ነፍስና ስለዚህ ጉዳይ ስንነጋገር ከሰሙ በቃ ከምድር ያጠፉናል የሚል ማለት ነው እነሱ ለማጥፋት ክርስቶሶች ወደ ኋላ ይላሉ አላህ አልፈቅድላቸው ብሎ እንጂ እና ቢሆንም ግን ይሄ ነገር ወደ ኋላ ማሰድም ወደፊት መቀጠልና ወንዱ ውጤት ላይ መብቃት አለባችሁ መደም ለምን ይላል ወላሁ ያለም ወአንቱም ላ ተዕለሙ ከዚህ በለጠ ነገር አለ አላህ ለእናንተ ለዲናችሁም ሆነ ለዱንያችሁ ለዕለቱም ሆነ ለዘለቄታው ለባጢንም ሆነ ለባህር የሚበጀውን አላህ ያውቃል እናንተ ግን አታቁም አይ እኛ እናውቃለን አንተ ያገባህም ልትሉኝ ነው የምትፈልጉት ምን ልትሉ ነው የምትፈልጉት ይላል አላህ Subhanahu እኔ ከሆንኩኝ የማቀው እኔ የማቀውን ወርጨላችኋለሁ ይሄ ነው መንገዱ ያ ካልሆነ ደግሞ ከእምነት መውጣት ነው ማለት ነው አይ አንተ እንኳን በእኛ ጉዳይ አጣቅም የምትሉ ከሆነ ሌሎች ስለምን ካገር ተባሉ እንደዚህ ብለው አይደል ለካፍር የተባሉት እኔ እንደማቅብ ተተስማማችሁ ግን እኔ የሚበጃችሁ ነገር ለጊዜው እንኳን ቢከብዳችሁና ብትጠሉትም ይሄ አይነል መስላሃ ነው አይነል መፍሰዳ ብላችሁ መስፈሩት ነገር ማለት ነው እነ እማ ከሆነ እናንተ ማጣቁ ከሆናችሁ ይሄ ነውና የኔ ምርጫ በዚህ ግዳጅ ላይ ተሳትፏችሁን ልታሳዩን ይገባል ይላል ማለት ነው ከዛ ቀጥሎ የሳሉነከ አን ሸሪ الحرام ስለተከበረ ወርም ይጠይቁሃል ይላል ይሄ ጦርነት በማንኛውም መልኩ አስፈላጊ ከሆነና ከመጣ ቦታና ጊዜ አይወስነው ሁሉንም ነገሮች አካባቢዎች ሊያጣቅስ ይችላል ማለት ነው የአሽረል ሁሩም የሚባሉ አሉ የተከበሩ ወራቶች በአረበኛው አቆጣጠር 12 ወራቶች መካከል አራት የተከበሩ ወራቶች አሉ እና ዒደተ ሹሁር عندالله 12 شهر في كتاب الله يوم خلق السماوات والارض በሚለው አያት እንደተጠቀሰው ከአስራ ሁለቱ ወራቶች አራቱን ወራቶች ልዩ ክብር ሰጥቷቸዋል አላህ እነዚህ አራት ወራቶች ውስጥ ጦርነት አይደረግም ወትሮም በጃሂልያ አረቦችም ያከብሯቸው ነበረ ባለበት እንዲቀጥል አደረገ አላህ Subhanahu Wa Ta'ala እና የተከበሩ ወራቶች ሶስቱ መደዳውን ናቸው እና ዙልቂዕዳ እስከ ሸዋል ዙልቂዕዳ ዙልሂጃ ናቸው አሽረል ሁሩም ማለት ነው ሶስቱ ሰላሰቱን ፈርዱን በመደዳው ናቸው ወዋሂዱን ፈርዱን አንዱ በተናጠል ነው ረጀብ አሁን ተጠብቆ የምንገባበት ወር ማለት ነው እና እነዚህ አራት ወራቶች በምንም አይነት ጦርነት አይደረግም ነበር በጃሂልያም እና ቡጀህል እንኳን ሳይቀሩ ያከብሯቸው ነበር የሰላም ወር ይባላል የፈለገው ቅራኔ ያለው አካል ፈለገው ክልል ሄዶ ነግዶ ሰርቶ ይገባ ነበር እነዛ አራት ወራቶች ውጭ ከሆነ ግን ጦርነት ይቀጥል ነበር ማለት ነው አሁን ታዲያ ጦርነት ሰላማዊ ጦርነት አስፈላጊ በሚሆንና በምትታዘዙ ጊዜ በዛ መሳተፍ አለባችሁ የሚለው ትእዛዝ ሲመጣ አሹረል ሁሩም ቢሆንም የሚለው ጥያቄ ይነሳል ማለት ነው በተከበሩት ወራቶችም ቢሆን ጦርነት ከመጣ መሳተፍ አለብን ማለት ነው ትሉ ይሆናል ለዛ ጥያቄ በሚመጣለ ጊዜ የሳሉነከ አን ሐራም ከተከበረ ወር አን ማለት ነው قتال فيه بدل ነው ለዚህ عن الشهر الحرام عن قتال عن القتال في الاشهر الحرم በተከበሩ ወራቶች ውስጥም ጦርነት ማድረግ ይፈቀዳል እንዴ ብለው ይጠይቁሃል ፊ በዛ በተከበረው ወርም ሳይቀር ሻሃዳ አስፈላጊ ነውና ውጡ ከተባለ በዛም ጭምር እንውጣ ወይስ ከዛ መለስ ነው ብለው ይጠይቁሃል ይላል የጥያቄ በሚመጣ ጊዜ ቁል ቂታሉን ፊህ ከቢራ ጥያቄውን በአማካይ መለሰው ማለት ነው ፈቀዳ አሽራል ሁሩምማ አይሆንም ብሎ ቁርጥ አርጓል አልመለሰውም አሽራል ሁሩምም ቢሆን መዋጋት አለብህ ብሎም ሊመልሰው አልፈለገም እንደ ሁኔታው ይላል ማለት ነው አሽራል ሆሮም በመሰረቱ የተከበረ ነው እሱ ነው መጀመሪያም እንዲከበር ያደረገው ዜና አሽራል ሆሮም ላይ አስፈላጊ በሚሆንበት ጊዜ ሊፈቀድ ይችላል ለማለት ጥቃው ቁልቂታሉም ፊ ከቢራ ባሽራል ሁሩም ጦርነት ማድረግ ከባድ ነው ወንጀሉ ማለት ነው ከቢሩን ኢስሙ እንደማለት ነው ባሽራል ሁሩም ጦርነት ማድረግ ከባድ ነው አስገዳጅ ሁኔታ አማራጭ ካልጠፋ በስተቀር አስገዳጅ ነገር ተፈጥሮ ባታረጉ ጥሩ ነው አሽራል ሁሩም ላይ ነው ወሰዱን አንሰቢልላ ግን አሽራል ሁሩም ላይ መዋጋትን የሚያስንቅ ነገር ከመጣ እሱም ቢሻው ይሁን የሚያሰኝ ነገር ከተፈጠረ እሱም ላይ መዋጋት ይኖርባችኋል ይላል ለምሳሌ ወሰዱን አን ሰቢልላ በጥላቶቻችሁ በኩል ከአላህ መንገድ ማደናቀፍ ማገድ ከተፈጠረ ይላል ማለት እናንተ እስላምን እየተቀበላችሁ ስትገቡ ጥላቶቻችሁ ደግሞ ለምን ትፈልማላችሁ እያሉ ወደ እስላም ሰዎች እንዳይመጡ እንቅፋት የሚፈጥሩ ከሆነ የዛ አይነቶችን ሰዎች ጥቃት ለመመከት አሽሁረል ሁሩም ቢሆን መጠበቅ የለብህም ይላል ማለት ነው ሶድ ማለት መንዕ ማለት ነው አማኞቹ ወደ እምነት አምኜ እመጣለሁ አለ ሰው የራሱን አቋም ወሰደ እሱ ግን ለምንድን ነው የምትሰልመው ማና ተሰለምክማ ብሎ የሚቀጠቀተ ከሆነ እዛ ጊዜ አንተ ምላሽ መስጠት ይፈቀድልሃል አሽሁረል ሁሩም ቢሆን ሐረም المكي ቢሆን ሐረሙም ላይ አሽሁረል ሁሩም ላይ ሳይቀር ማለት ነው ለምን የመብትን የማስከበር ጉዳይ ስለሆነ ማለት ነው ወሰዱን አንሰቢልላ ማለት አንዲን ይላ ሰዎችን ለምን ዲን ትከተላላችሁ ለምን በዲን ፕሮግራም ትሳተፋላችሁ ማድረግ የለባችሁ አሁን እንደሚደረገው ማለት ነው ወንዲ ወንዲ አይነት ነገር ላይ መሳተፍ የለበትም ይሄን የሚሳተፍ የሆነ ስም ይለጠፍለትና የዛ አባል ነው ተብሎ መግለጫ ይወጣል ማለት ነው ስለዚህ ሽምጥቅ ብለህ ባለበት ቁጭ ነው የምትለው ወይ አሽራ ለሁሉም እንኳን ቢሆን ይሄማ ከሆነ በሊዮነ በህይወቴ ላይ ነው የመጣው እኔም ኮንዳንተ እንዳንተ ነፃ ሰው ነኝ መኖር እችላለሁ ማለት መቻል አለብህ ማ አሽራ ለሁሉምን ጥሰብት ዋጋ እንደ አይነት ግፈኛ አልጠይቅህም አሽራ ለሁሉም ደፈርክ ብዬ ይላል ማለት ነው ይሄ አንድ ነው ወቁፍሩም ቢህ እንደገና ደግሞ በጌታ ለመካዲ ማለት ነው አላህ Subhanahu Wa Ta'ala خالق السماوات والارض መሆኑ የታወቀ ነው ሰዎች ግን ክህደትን ይመርጡና ጌታ የሚባል ሃይማኖት ነገር አያስፈልግም ይልሃል ማለት ነው ስለዚህ እኔ የዛ ሀገር ባለስልጣን ነኝ እኔ ያዘዝኩት የፈከርኩት ብቻ መሆን አለበት ከዚህ ውጭ የሚሆን ነገር ህገ ወጥ ነው ብሎ ኩፍር ያውጅልሃል ማለት ነው የዛ ጊዜ አሚን ብለህ ትቀበላለህ ወይስ እንዴት ትላለህ ይሄ ነገር ከመጣ አሽራል ሁሩም ቢሆን ጊዜ አይሰጥም ማለት ነው ኩፍር ተታወደ ከዛ በኋላ ሞትም አይቀርልህም በኩፍር ነው የምትሞተው ማለት ነው መስጂድል ሐራም ወሰዱን አንል መስጂድል ሐራም የተከበረው መስጂድ ውስጥ መጣቸው ጸሎት አታድርጉ ኢባዳ ጧፍ አታድርጉ የሚል ኃይል ሊመጣ ይችላል ማለት ነው ያ ነገር ከተከበረው መስጂድ የሚያቀባችሁና የሚገድባችሁ ኃይል ከመጣባችሁ እጃችሁን አጣምራችሁ ዝም ትላላችሁ አሽራል ሆረም ነው ብላችሁ አይደረግም ይላል ማለት ነው ወኢኽራጁ አህሊሂ ሚን እንደገና ተመስጂደል ሐራም ባለቤት የሆኑትን ነዋሪዎቹን ሰዎች ያ የመጣው ኃይል ከሱ ጋር ስለማይጣጣ ውጡ ብሎ አገር ለቀው እንዲሄዱ ያደርጋቸው ሰው ነው በነብዩና በሰሃቦች እንደተደረገው እና ቡጀል እንዳረጉት ማለት ነው እናንተ አዲስ ሃይማኖት አምጣችኋል በዛ ሀገር የመኖር መብት የላችሁም ውጡ ብሎ መንጥሮ ቤት ንብረታቸውን ቀምሶ አባረዋቸዋል አይደለም እንዴ ይሄንን አድርገዋል ጥላቶቻችሁ የዛ አይነት ግፍ እየፈጸሙ ማሽራል ሁሩምና ሐረም ላይ አልዋጋም ስላለ ይላል አላህ Subhanahu Wa Ta'ala እና የኗሪዎቹን ከዛ በመስጂድ الحرام ማውጣትና ማባረር እነዚህ ነገሮች ሚንሁ አክበሩ እንደላህ አላህ ዘንዳ በጣም ከባድና ታላቅ ናቸው ይላል እንግዲህ በወንጀል በወንጀልነት የሚያስጠይቅ ከሆነ የማንኛው ወንጀል ይከብዳል ነው አንተ በአሹረል ሁሩም ላይ ጥላትህ ለጥቃት ስለፈጸመብህ ለመከላከል ነው የምትንቀሳቀሰው ማለት ነው እሱ ግን አሽሮል ሆሮብ ላይ እንደ ጦርነት ታነሳለ ብሎ ሊከራከር ቢሞክር አሽሮል ወይም ደግሞ ቤተል ሐራም ላይ እንደ ጦርነት ይደረጋል ቢል የማን ወንጀል ነው የሚበልጠው ብለ ተከራከረው ማለት ነው እና ወንጀላችንን እንቁጠር እስቲ እኔ አንድ ብቻ ከራሴና ከመብቴ ከማህናኖቴ ለመከላከል ብቻ ልመክት ነው ያልኩት ይሄ እንግዲህ ወንጀል ከተባለ በዛኛው በኩል ያለው ከራሱ ራሱ መስፈርት አይበቃው ሌሎቹ ለምን ብሎ የሚጠረከተና የሚያስተቃይ ኃይል አለ በዛው ቦታ በዛው ወር ማለት ነው እንደገና ሰዎችን በጌታቸው ለምን አመናችሁ ብሎ በጌታቸው ማመን እንደ ወንጀል ተቆጥሮ የሚቀጠቀጡ ሰዎች አሉ የሚደረጉ የሚታሰሩ ሰዎች አሉ በዛው ባሽራል ሁሩም በቤተል ሐራም ዙሪያ ማለት ነው እና እነዚህ እንዲው እነዚህን ወንጀል ወልፊትነቱ ይላል ደገና ደግሞ ሰውን ያለውል በግድ ከእምነቱ እንዲወጣ ማድረግ ደግሞ አስተቃይተ ማለት ነው በሳት እየጠበስክ እየገረፍ ኡሉሁ በልበል እያልክ ላኢላሃ አፈር ብላበል እያለ ያስጠዋል ማለት ነው ይህንን እንግዲህ ሰዎችን ያለውል በግድ እየቀጠቀጡ ከሊመተል ኩፍር እንዲናገሩ ማድረግ አክበሩ በጣም የከበደ ነው من القتل بعشر الحرم ሰዎችን ከመግደል بعشر الحرم ሰው መግደል ከባድ ነው እንበል እንስማማ በዚህ ግን بعشر الحرم ሰው ገሎ ጦርነት አድርጎ ከሚመጣ ወንጀል እነዚህ ወንጀሎች ጋር ሲወዳደር የትኛው ነው የሚከብደው እነዚህ በብዙ ጥፍ ይበልጣሉ ማለት ነው ስለዚህ አخف በረረይን ይባላል በቃ አይደል ከባድ እንግዲህ ነገር ከመጣ ቀላልና ከባድ አማራጮች ከመጡ ከባዱ ነገር ለመግታትና ለመቋቋም ቀላሉን ነገር መጠቀም ይፈቀድልሃል ማለት ነው እና እንግዲህ ሙሽሪኩል አረብ ይከራከሩ ነበር ራሳቸውን እንደ ህጋዊ አድርገው ያገሪቱ የመሪ የሀገሪቱ አስተዳዳሪ ነን እኛ የምንሰራው መንግስት ስለሆን በህግ ነው ያው መንግስት ያወጀው ህግ መከበር አለበት ይላል ማለት ነው ሌላው ግን ህገ ወጥ ነው የግል መብት እንኳን ቢገፈፍ አሚን ማለት ነው ያለበት ማለት ነው ህጉን ያወጣው ማን ነው እሱ ራሱ ነው የመጨቆኛ ህግ ነው ይሄ አይደል ችግሩ የመጨቆኛ ህግ እንዴት ትገዛኛለህ አንተ ባወጣው እኔም በተስማማሁበት ህግ መሆን አለበት ተጋራ ህጋችን ተዳደር ማለት አለበት ማለት ነው እሱ ባለው መንበሩ ተጠቅሞ ሁሉን ነገር ወንጀሉን ጀራይሙን ሁሉ ህጋዊ ነው ብሎ ያውጃል አንተ ግን መከላከል እንኳን መብት የለም ህጋዊ አይደለም በመከላከል ደረጃ ለዛ አይነት አካሄድ እንዴት ሊሆን ይችላል ነው የሚለው አላህ እንግዲህ የተከበሩ ወራቶች ይከበሩ ከተባለ በሁለቱም ወገን መከበር አለባቸው የተከበሩ ሙቀደሳት ቦታዎች ይከበሩ ከተባለ ሁሉም ሊያከብራቸው ይገባል ግን እሱ የፈለገው እንጀራ እየጨፈጨፈ አንተ ግን ትንሽ የተወሰነ ምላይ ልስጠት ስትል ታሽረል ሁሩም እንዳደረጉ በበይተል ሐራም እንዳደረጉ ተብሎ ይወገዛል ማለት ነው እና ያለሽ አፈለ አግባሽ ስለዚህ ያለሽ እንደሚባለው ሁሉ ነገር በእጁ በደጅ ስለሆነ እሱ የሚሰራው ሁሉ በሙሉ ህጋዊ ነው በራሱ ያውጀዋል አንተ የምትሰራው ደግሞ የተወሰነች ሚንት እንኳን ብትሆን እንዴት አርጋህ አንተ ቀጥ ታየዋለህ ባለጌ ይባላል ማለት ነው ይህ አይነት አካሄድ የትም አያደርሳችሁምና ለዚህ ነው ዋሳ የምላችሁ ነው የሚለው ግፈኛ ሁልጊዜ ከጫንቃ ላይ እስከተቀመጠ ድረስ ይቀጠቅጠሃል አያረካውም ሁልጊዜ አንተን መቀጥቀጡ ራሱ እንደሱ ሲሆንበታል ማለት ነው አንድ ቀን ግን አቁም ካሳወቀው አሃ ለካ እሱም ሰው ነው እሱም መብት አለው ይልና እንደራደር ይላል እንትፈልጋለህ ይላል የዛ ጊዜ የጋራ ህግ ይወጣል ያንተንም መብት የሱን መብት የሚያስከብር የዛ ጊዜ ነው መቻቻል የሚባለው ማለት ነው ሁሉን ነገር ለኔ ብሎ አንተን ምንም የለህም በመሬት ላይ እንኳን መኖር አትችልም እያለህ እንዴት አድርጎ መቻቻልና መደጋገፍ የሚባለው ነገር ሊመጣ ይችላል ነው ስለዚህ እንግዲህ አላህ አሽራል ሁሩም የታወቀ ነው እሱ እንኳን ቢሆን አሽራል ሁሩም ላይ ጦርነት አድርጎ አልልም በቀጥታ እንዲከበር ፈልጋለሁ እኔም ነው የሚለው እንደገና ሐረመ መኪ ላይ ጦርነት አድርጎ አለልን እንዲከበር ፈልጋለሁ ከነሱ የበለጠ ነገር ግን ይሄንን የማያከብሩ ኃይሎች ይሄንን ተጠቅመው እናንተ ምላሽ ለመስጠት ብቻ ከሆነ መከራከሪያ የሚያደርጉት እነሱ ግን በፈለጉ ጊዜ እንደፈለጉ የሚጨፈጭፉ ከሆነ የሁሉ ጀራይም እየተሰራ እንዴት አሽሮል ሆሮም ላይ ጦርነት አድርጋላችሁ ቢሏችሁ እንዴት ተሟቸዋላችሁ በሽባ አትበገሩ ማለት ነው ስለዚህ እንግዲህ በአሽሮል ሆሮም ላይ በመሰረቱ ጦርነት ማድረግ አስፈላጊ አይደለም መተው ይመረጣል ግን ጥላት ተጫነብህ ይሄን ነገር በግድ ታመጣብህ ምን ታረጋለህ ፈቅጀልሃለሁ በሱ ቢሆን መከላከል አለብህ ነው የሚለው ማለት ነው እና ወልፊትነቱ የሚለው አንደኛ ሰዎችን ያመኑትን ሰዎች ያለውል በግድ ከእምነታችሁ ተመለሱና እንደገና ወደ ኩፍሩን ቶሎ በእኛ አመለካከት ውስጥ ግቡ ብሎ ማስገደድ ይሄ ትልቅ እንግዲህ የሰውን መብት መግፈፍ ነው ሰው እምነቱን ራሱ ነው መምረጥ ያለበት አንድ ትርጉም ይሄ ነው ሁለተኛ ወልፊትነቱ ማለት ሽርክ ማለት ነው ራሱ ሽርክ አክበሩ ምን አልኩፍ አሚን القتل في اشهر الحرم ሽርክ ራሱ እነዚህ ሰዎች በአሹራል ሆሩም የሚዋጓቸው ሰዎች ሙሽሪኮች ናቸው ታዖት ሊያስከብሩ ነው ለሁበል ለላት ለዑዛ ብለው ነው የሚዋጉት እና ሽርክን ለማስከበር ብለው ሽርክን እንደ ትልቅ መሽሩዕ አድርገው በሱ ላይ የሚንቀሳቀሱ ሰዎች እነሱ ህጋዊ ሆነው እናንተን እንደገና መከላከላችሁ ወጥ ነው ብለው ሲያወግዟችሁ እንዴት ተሰማችኋላችሁ ከሽርክ በላይ ወንጀል አለ لا ذنب بعد الكفر وبعد الشرك ወንጀል በዱንያ ላይ ከሽርክና ከኩፍር የበለጠ ምንም ወንጀል የለም ግን ኩፍርን ለማስከበር ያለ ኃይሉ ሁሉ የሚጠቀም ሰው ሽርክን ለማስተራጨት ያለ ሁሉ ያቅሙን የሚጠቀም ሰው አንተ ግን ከተወሰነ በተወሰነ ደረጃ ከራስ ላይ እንኳን ለመከላከል ለምን ታስባለህ ብሎ እንዴት ሊከራከር ይችላል የሽርክ ነው መጥፋት ያለበት በምድር ላይ ራሱ መጥፋት ቢገባው ኑሮ ማለት ነው ሽርክ ግን መጠበቅ መከበር አለበት ተውሂድ ደግሞ መጥፋት አለበት እየተባለ እንዴት አድርጎ እነዚህ ሁለቱ ሊወዳደሩ ይችላሉ ይላል ማለት ነው ወላ የዛሉነ ይቃትሉነኩም ወቅትል እንገራችሁ እነዚህ ለዲጂታል እስላም የሆኑ ኃይሎች ማንም ይሁን ማን ከእስላም ባሻገር ያሉ ሁሉ ስማቸው ቢለዋወጥም አሉ ወል እስላም ናቸው ይሁዲ ብትለው ነፍራኒ ብትለው ሹሪ የምትለው መጁሲ የምትለው ቡዲ የምትለው ላዲኒ ወተኒ ቁጥር ሰፈር የለውም በዱንያ በዱንያ ላይ ያለ ዲደል ኢስራ እነዚህ ሁሉ ባለ አቅማቸው ሁሉ ምንድነው አቋማቸው ወላ የዛሉን ይቃሲሉነኩም እናንተን ሙስሊሞችን የሚጋደሏችሁ ከመሆን አይወገዱም ቁርጡን ወቁት ይላል እናንተ ሰላም ሰላም ሰላም ትላላችሁ ሰላም በአንድ ጅማ ማጨብጨብ ነው እነሱ ግን ሰላም የሚባለው ነገር የሚመጣው ከኛ ተቃራኒ ያለ አመለካከት ሲጠፋ ነው ብለው ነው የሚስማሙት ተቃራኒ አመለካከት ካለ ሰላም የለም ስለዚህ ተቃራኒው አመለካከት ያለው አካል መጥፋት አለበት የዛ ጊዜ አንድ አመለካከት ይሆናል በእኛ መንገድ ሰላም ይመጣል ብለው ነው የሚያምኑት ማለት ነው የፈለገውን ያህል ብታጎበድድ ብታፈደፍድ ይሄ ነው የነሱ አቋማቸው ቁርጡን መንገር ይላል አላህ Subhanahu Wa Ta'ala ቁርጥ ሰላም እንላለን ግን እነሱም ይፈልጋሉ ሰላም ግን እነሱ በሚፈልጉት መልክ እንዲመጣ ነው የሚፈልገው ማለት ነው ተቃራኒዎቹ ጋራ ተስማምቶና ተግባብቶ ሳይሆን ተቃራኒዎችን ተምድርደት አጥቶ ነው ሰላም የሚመጣው ብለው ነው የሚያምኑት ማለት ነው ይሄ ከሆነ ደግሞ እናንተ ሰላም ብትሉ ወይም ብትሸሹ ብትፈሩ የሚተዋችሁ አይደለም ላ የጥመኢኑና ኢላ አን ይቅዳ አለይኩም ፊል አርድ በመሬት ላይ ጭራሽ ሙስሊም የሚባል ነገር የለም ተብሎ እስከሚታወጅ ድረስ አይረኩም እነሱ ነው የሚለው አሊሙል ገይብ ነው ሚስጥሩ እንግዲህ እንግዲህ ትናንት ብቻ አይደለም ዛሬ ብቻ አይደለም ነገ ብቻ አይደለም ዱንያ ተፈጥራ እስከ መጨረሻዋ ድረስ ሱነቱላህ የካፊር አቋሙ ይሄ ነው እያለ ነው አላህ Subhanahu Wa Ta'ala ወላ የዛሉና እንግዲህ ፉላን ፉላን የገሌ ዘመን አላለም ካፊሮች አይወገዱም ምን ተማድረግ ይቃትሉነኩም እናንተን የሚጋደሏቸውና የሚፋለሟቸው ከመሆን አይወገዱም እስከመቼ ሐታ ይሩዱኩም አንዲኒኩም ትልቁ ግዳቸው ይሄ ነው ከዲናቸው እስከሚመልሷቸው ድረስ እኛ በቃ ካሁን በኋላ እስላም ይባል ነገር አንፈልግም ባፍንጫችን ይውጣ እንዳረጋችሁ አርጉን ብላችሁ እነሱ ጫማ ላይ ስትወድቁ የዛ ጊዜ ነው ጦርነቱ የሚቆመው እንጂ ሙስሊም ነኝ ካልክ በምንም ነገር አይተውህም እያለ ነው ይህን እየቆራረሰ እየቀናነሰ ነው የሚበላ መጀመሪያ በርቋ በርቋ ያለውን በሰል በሰል ያለውን ሌላው ሊያነቃ የሚችለውን ገሌ እንደዚህ ነው ገሌ እንደዚህ ነው እያለ ይለቅማል ሰላይ ተላይ ማለት ነው እኛን አይመለከትም ያ እኛን አይመለከትም ለዚህ ቋርፈው አልቀመጥም ብለው የተንጨጨቀዩትን ነው ምናምን ይላል እሱን ከጨረሰ በኋላ ደግሞ ትንሽ ደግሞ የሚጠረጠረው ይቀጥላል ያ ደግሞ ሲያበቃ ጭርስ ቁጥያ ያደረገው ሁሉ ሶላት የማይሰግደው ሁሉም ሳይ አይቀርበትም ሙስሊም ነኝ የሚለውን ስም እስከያዘ ድረስ ማለት ነው ከእስላም እንተሃቡኛለሁ ብሎ ኢዕላን ማድረግ አለበት እንጂ ሱፊ ኮፊ ምናምን የሚባለው ነገር የጊዜ ጉዳይ ነው ማለት ነው የኛውን አንይቆ እስከሚወጥ የኛው አንተን አይመለከትም ቁጭ በል ይለዋል ማለት ነው የኛውን ከጨረሰ በኋላ ግን ተረኛው አንተ ነህ ትባላለህ እንዴ እኔማ እናንተ ሰው አይደለሁም አይደለም እኛ እናውቃለን ትባላለህ ማለት ነው ወኪልና የውመ ወኪለ ተውቡ አብየድ ይላል መሰለ العربي ነጭ በሬ የተበላለት ነው ሁላችንም የተበላ ነው አልፈማንም እንጂ ይላል ነጭ በሬ መጀመሪያ እሱ ነው ሰርቁ እየታየ እኛ ችግር የሚያመጣባችሁ ሲባል ደፍረው ገደል ጨመሩ ጓደኞቹ ከዛ ደግሞ የቢጫው በሬ የተራ መጣ እሱ እኮ ይታያል ተባለ እሱም ተገፈተረ ከዛ የቀዩ በሬ ከዛ የጥቁሩ በሬ መጨረሻ አወቁ ታለቀ በኋላ ጉዳዩ ማለት ነው አጀምራ ኮነጭ በሬ ሲበላ ነው ያለቅ ነው እንደዛ እየሆነ እና አሁን የተለያዩ ስም የሚሰጡ ወደውት አይደለም ያኛውን ክፍል ከነሱ ጋር የሚያጨበጭበው አምነውት ወደውት አይደለም ግን ጉልበቱን መቆራረጥ ነው ምክንያቱም ሁሉንም አንድ ካለ ጉልበቱ ከፍ ይላል ስለዚህ አንተ አገኛ ሰውና አይመለከተም እንደውም አንተን ቦታ ልንሰጥህ እኮ ነው አንተ እንድትቆጣጠረው ብለን ነው እነሱን እናጠፋልን በጥባጮችን ስለው በደስታ በልልታ እያጨበጨበ እነዚህ ሲያበቁ ግን ጠጠር ያሉት እሱም ደግሞ በሰራው አንተ ሲሆን የማን ይባላል ማለት ነው እና ዋናው ግቡ ምንድነው ሐታ ይሩዱኩም አንዲኒኩም ከዲናችሁ ሲያቡናችሁ እስላም ባል ነገር እኔ አልፈልግም እንደናንተ የመረጣችሁ የመረጣችሁና ያወደዳችሁትን ሆናለሁኝ እስካላችሁ እስካላላችሁ ድረስ ይሄዱላ ይቀጥላል እያለ ነው አላህ Subhanahu Wa Ta'ala ዲን ይስተዋለ ከቻሉ ይሄ ነው ግባችሁ ካልቻሉ ሌላ ጉዳይ ነው ያለ መሳል ጉዳይ ነው ከቻለ ግን ካፊር አስተያየት አርጎ አዝኖ እገሌማ ጥሩ ሰው ነው ከኛ ፍቃድ ጥንቅጭ ብሎ ወጣ ያቅም የኛ አገልጋይ ነው ብሎ እንኳን አስተያየት ያደርግልኛል ብለ አታስብ አቅም ከሌለው አሁን ውስጥ የሚስተካከል ድረስ የሚፈልገው ቦታ እስከሚደርስ ዝም ሊልህ ይችላል ከቻለ ግን በምንም አይነት ካፊር ኢማን ይዘህ አንተ ሙስሊም ነህ ብለህ የመኖር እድል አይሰጥህም እያለ ነው ተጨባጭ ሁኔታ ይሄ ነው ያለው ማለት ነው ምን ይሰጣው ከቻሉ ይላል ይህቺ ትልቅ ብስራት ናት አይችሉም እንጂ ማለትን ያመለክታል እና አላህ Subhanahu Wa Ta'ala ሙስሊሞች ምንም ደካማ ቢሆኑ ምንም ልፍስፍስ ቢሆኑ የአላህ ሪሳላ ነው የአላህ ሪሳላ ስለሆነ በእንድርገት እስላም እንዲጠፋ አይፈቅድም እና አላህ Subhanahu Wa Ta'ala በማንኛውም መልኩ እየወደቁ እየተነሱ እነዚህ ደካማዎቹ ይቀጥላል እስላም አንድ ቦታ ላይ ሲደርስ ደግሞ አብቦ የሚዘልቅበት ጊዜ እንዳለ በግልጽ ተናግሯል ማለት ነው ያ ነገር ስለሚያስፈራቸው ነው ዛሬ ሙስሊሞች አንገታቸውን ደፍተው እንዳፈለጋቸው አርጉን ብለው ቢሉም አውቀው ደፍተው ነው እያደቡን ነው አንድ ቀን ገንፍለው ይነሳሉ ብለው ነው የሚያምኑት እውነታቸውን ነው የእውነት አላቸው ዳግም አላህ የተናገረው ነገር ነው ይሄ ማለት ነው እና ያ ነገር እንዳይመጣ ግን ማተማመኛው ምንድነው ሙስሊም ይባል ተምርገት መጥፋት አለበት ከቻለ ያ ሲሆን ነው እንግዲህ ሙስሊም ይባል የለም በማን ሊመጣ ይችላል ብሎ የሚረካው ማለት ነው እና አይችሉም የማይችሉበትን ምክንያት አለ አላህ ራሱ ዲንን እስተጠጉ ድረስ ጠብቀዋለሁ ብሏልና እና هذا الدين لا يدخل كل بيت مدر وحجر ብሏል እና ቢዱል ደሊልን አው ቢዐዝ አዚዝ የዲን ተወደደም ተጠላም በምድር ላይ ያለች ጎጆ ደሳሳ ጎጆ ሳትቀር የድንጋም ቤት የዛፈርም ቤት የሳርም ቤት ብትሆን የእስላም ቆርቆሮ የማይገባበት ቦታ የለም ብለዋል ረሱል አለይሂ ሰላም ወደደ ወዶ የጠላ ጠልቶ እስላም ዓለምን ያጥለቀልቃታል ብለዋል ይሄ ነው የሚከለክላቸው የኛ ቀን ያንተ የኔ ጉዳይ ሳይሆን ማለት ነው እና የፈለገው ደካማ ቢሆን አይሳካላቸውም በሆነ ነገር ስንት ደግሞ ይፈራርስባቸዋል አንዱን ኃይል በቃ ልባት ሰጠነው አለቀለት ሲሉ ያልጠበቁት በሌላ በኩል ደግሞ ብቅ ይላል ለምን ያላ መሽሩዕ ስለሆነ ማለት ነው እና እሱ ዘማን ስለሰጠው እንጂ የኛ ጉዳይማ ቢሆን ኖሮ ዘማን አልቀን ነበር የለንም ነበረ ማለት ነው እና ከቻሉ እነሱ ይህ ነው አላማቸው ወመን يرتد منكم عن دينه ከነሱ በሚተነዘርበት ተጽኖ ተልፈስሶ ተሽመድምዶ ከናንተ የሚቀለበስ ካለ እኔ እንግዲህ እስከመቼ ነው እነሱ ጋር ተፋጭ የምኖረው ረባ እንዲፊቱ እነሱ ጋር ተቀላቅሌ ብገላገል ይሻለኛል ብሎ ወደ እነሱ የሚቀለበስ ካለ ይላል በቃልም ሆነ በተግባሩ ፈየሙት ካፊር እነሱን በመደጀትና ወገኖችን በመክዳት ላይ ኩፍሩን መርጦ ከሞተ ፈኡላኢከ ሀቢጠት አዕማሉሁም ፊዱንያ ወልአኺራ እንደ ተቀልባሾች ስራቸው ከንቱ ተሰርዞባቸዋል 30 አመት 40 አመት ሰግዶ ሐጅጆ ጾሞ ሊሆን ይችላል በዚህ ፈተና ላይ ከወደክና ከካፊር ጋር ሄደ ከወደንክ በቀጥታ የሰራው ስራ በዱንያም በአኺራም አፈር ደም በልቷል ይላል አላህ Subhanahu Wa Ta'ala ፊዱንያ ወልአኺራ በዱንያም እንግዲህ ቀላል አይደለም ሰው 40 አመት 50 አመት ሊሰግር ሊጾም ሊሐጅ ስንት ነገር ሊሰራ ይችላል ይቺ ነገር ላይ ግን ከጥላት ጋር አይደል ተወገንክና ለሸሽታል የሰራው ስራ ሁሉ ከንቱ ሆኖ ይወድቃል በአኸራም ከነሱ ጋር ተነሳለ አልመርኡ ማመን እንዳለው ማለት ነው ሰውላይ ሀቢቶት ተአማሉም ስራቸው ረግፏል ማለት ነው ፊ በዚህ በዱንያ ላይ ስሙ ሙስሊም ቢባል ሐጅ ቢባል ፋይዳ የለውም ምክንያቱም ፈተናው ላይ ወድቋል ከጥላቶች ጋር ወግኗልና ይላል ማለት ነው ወኡላኢክ እነዚህ ሰዎች በዛኛው ዓለም ደግሞ አሳቡናር የጀሃነም ምድቦች ናቸው ይላል በግል በቃል አልዳም አይታለልም አላህ Subhanahu Wa Ta'ala አለ በሶፍ ላይ ቆሞ ሰገደ የጥላቶች ደጋፊና ተባባሪ ከሆነ እንደ አይነቱ ሰዎች በዱንያም ታሪካቸው ይበላሻል ገሌም በዚህ ነበር ለካ አታላይ ሆኖ ተገኘ ተብሎ ኢላን ይደረጋል ከዛ አለቀለት ማለት ነው በዛኛው ዓለም ደግሞ አስሐቡናር የሳት ደንበኞች ናቸው የጀሃነም ቋሚ ደንበኛ አስሐብ ማለት ሁሉ ጊዜ የማይለያይ ወዳጅ ማለት ነው ጀሃነም አንዴ የተወሰደችው መልሳ አትለቀውም ማለት ነው ተሰፈ የኩኑ ሊዛማ እንዳለው ሁም ፊአ ኻሊዱን እና በዛ በሳት ውስጥ ለዘላለም ነዋሪና ዘውታሪ ሆነው ይቀጥላሉ ኢላል ሙርተዲን አን ኢስላም ከእስላም ተቀልብሰው ከጥላት ጋራ ተስማምተና ተግባብተን እንኖራለን የሚሉ ሰዎች ጣፈንታቸው ይህ ነው እያለ ነው አላህ Subhanahu Wa Ta'ala በግልጽ ማለት ነው ይህ ነው ችግሩ እንጂ ሁላችንም በእንቅልፋችን ብንቀጥል ደስ ይለን ነበረ ግን አንድ አፍታ እፎይ ብለን ተደስተ የዘላለም መከራ ውስጥ የሚመጣ ከሆነ ችግሩ ይሄ ነው ማለት ነው ስለዚህ ሰዎች ብዙ ጊዜ ከቁርአን በራቁ ቁጥር የሁሉ ሀቃይቅ ትዝ አይላቸውም ገዛ ፍቅራቸው ብቻ خير ነው መስራት ያሰባት ነገር በቁንጥል ይወስዷትና ያወኩኝ ይመስለዋል ምንም ያጨቃጨቀኝ እኔ ከልጃይልና የዳንኩኝ ይመስለዋል ባሰው መጡት እየገባ ነው ማለት ነው ስለዚህ የመኖር ያለ መኖር እንደገና የመዳን ያለ መዳን ከጀሃነም የማምለጥ ያለ ማምለጥ ጥያቄ ነው የዱንያ ጉዳይ ቢሆን ቀላል ነው ሙታ ተገላገልከው ነበር ግን በሞት የሚቋጭ ነገር አይደለም እኮ ወላይካ አስሐቡን ናር እያለ ነው አላህ Subhanahu Wa Ta'ala ዘላለም جہنم ምኖር ይቻለኛል ዛሬ ግን አራት አመት አምስት አመት ከጥላት ጋር ተስማምቼ እንደፈለገኝ ማለት ይቻለኛል እንዴት አቅል ይሄን ሊያስብ ይችላል እና ይሄ ነውና በማለት አላህ Subhanahu Wa Ta'ala ቁርጡን ጥቅጩን ያስቀምጣል ከዛ በኋላ ፈመንሻ ፈሉሚን ወመንሻ ፈለክፍር የሚለው አያት ይመጣል ማለት ነው هذا وصلى الله وسلم على النبي وعلى